الضلالة بالهدى فما ربحت تجارتهم وما كانوا مهتدين مثلهم كمثل الذي استوقد نارا فلما أضاء ما حوله ذهب الله بنورهم ذهب الله بنورهم وتركهم في ظلمات لا يبصرون صم بكم عمي فهم لا يرجعون صم بكم عمي فهم لا يرجعون أو كصيب من السماء فيه ظلمات ورعد وبرق يجعلون يجعلون أصابعهم في آذانهم من الصواعق حذر الموت والله محيط بالكافرين يكاد البرق يخطف أبصارهم كلما أضاء لهم مشوا فيه وإذا أظلم عليهم قاموا ولو شاء الله لذهب بسمعهم وأبصارهم إن الله على كل شيء قدير الحمد لله والسلام على رسول الله እንግዲህ አላህ Subhanahu Wa Ta'ala መልካም ፍቃዱ ሆኖ የመጀመሪያውን ዙር ታጠናቀቅን በኋላ ወደ ሁለተኛው ዙር በመመለስ ባለፈው በ ቀን ላይ አዲስ ጀምረናል ብዙ ጊዜ ጀማው እንግዲህ የሚገኘው ጁሙአ ነበረ እንደሚታወቀው ያው በመደዳው መሄድ ስላለብን ብዙ ሰውም ቢያመልጠው የግድ ያው የደርሱን ስርዓት ጥለን ማሄድ ያለብን በተለይ ዛሬዎቹ አያቶች ብዙ ሰው ያውቃቸው በጣም ፍላጎታችን ነበረ ባለፈው እንግዲህ መግቢያ ላይ አላህ Subhanahu Wa Ta'ala የሰው ልጆችን በዚህ ቁርአን ሶስት መደብ አድርጎ እንዳስቀመጣቸው ጠቅሰን ነበረ መግቢያው ላይ ሰዎች ከዚህ ሊያልፉ አይችሉም ወይ በጣም ግልጽና ንጹህ የሆኑ አማኞች ወይም ደግሞ የለየላቸው ከሃዲዎች ወይም በማከል ሙዘብዘቢነ በይነ ذلك لا اله هؤلاء ولا اله هؤلاء እንዳለው በማከል ከሁለቱ መኖር ባይ አስመጣዎችና አታላዎች ነው في ዘማኒ ወመካን የሰው ልጅ ከዚህ ውጭ ሊሆን አይችልም ስለዚህ እነዚህን አያቶች <clears throat> ተገንዝበን ራሳችን የትኛው መደብ ላይ እንዳለን ማግኘት ግድ ይላል ከዚህ ውጭ ሊሆን አይችልም ማለት ነው ሙቂኒን ከሚላቸው የመጀመሪያዎቹ ወዳጆቹ ባለፈው ደርሶ ያው የተመለከት ነው ማለት ነው አላህ Subhanahu Wa Ta'ala ሙተቂን ሙቂኒን ሙፍሊሁን በማለት የተለያዩ ማዕረግና ክብር ስሞች ሰጥቷቸው የሰጣቸው እነሱ ባህሪያቸው ምን እንደሆነ ያው ተመልክቷል ባለፈው ማለት ነው ዛሬ ደግሞ በቀጥታ መጀመሪያ ላይ በሁለቱ ተከታታይ አያቶች የለየላቸው ካዲዎች እነሱ ባህሪያቸው ምን ይመስላል ውጤታቸውስ ምን ይሆናል የሚለውን በሁለት አያት ይመለከተዋል ማለት ነው ያለፉት አራት አያቶች ወስደው ነበር ከዛ ቀጥሎ መሀል ፈፋሪ የሚባሉትና በጥባጮቹ አባጮቹ እነሱ በጣም ውስብስብ ባህሪ ስላላቸው ሁለቱንም ወገን ሰላም የማይሰጡ ለዲኑ ወይም ለአንትኑ ብቻ ሳይሆን በአጠቃላይ ለሰው ልጅ ደህንነትም ጭምር ጸር ስለሆኑ ሁሉም ሰዎች እንዲያውቋቸውና እንዲጠነቀቋቸው አላህ ስብሓን ወተላ ሰፋ ባለመልኩ እስከ ሀያ ቁጥር ድረስ አሁን የተነበቡት አያቶች ያው በእነሱ ዙሪያ ይሆናል ማለት ነው እንግዲህ እንደሚታወቀው ካፊር ተሁሉም የከፋ ነው ከመሆኑም ጋር አላህ Subhanahu Wa Ta'ala ያወቁት ጥላት ወደ ከወዳጅ ይቆጠራል እንደሚባለው ለሙእሚኖች ግልጽ ነው ተካፊር ሌላ የሚጠብቀው ነገር የለም መጥፎ ቢሰራ መጥፎ ቢያወራ የሚችለውን ሁሉ ግፍ ቢፈጽምብህ ጥላት እስከሆነ ድረስ ታዲያ ከጥላት ምን ትጠብቃለህ ግን ትልቁ ችግር ምንድነው መሀል ሰፋሪና ሁሉንም እያጣቀሱ በአንድ ጎናቸው አማኝ መስለው በሌላ ጎናቸው ካዲዎች ጋር የሚወግኑና የሚያጨበጭቡ እነዚህ በጣም ጸረ ህዝብ ናቸው ማለት ይቻላል ማለት ነው ስለዚህ እነዚህን ወገኖች ሁለቱንም ወገኖች ነው የሚያታልሉት አማኞቹንም እነሱ ጋር ሲሄዱ ያው ወደፊት እንደሚገልጠው አማኝ መስለው ይቀርባሉ ካዲዎችንም ደግሞ እኛ ለእናንተ ታማኝ አገልጋይ ነን ይላሉ ማለት ነው ከዛ አልፈው ይخادعون الله ይላል አላህን እንኳን ለማታለል ይሞክራሉ እንኳን ፍጡርን ቀርቶ ማለት ነው በጣም እንግዲህ የከፋ አደገኞች በመሆናቸው የሰው ልጆች ሁሉ ጊዜ የሚበሉና የሚታለሉት በእነዚህ ክፍሎች በመሆኑ እነዚህን ሰዎች በየዘመኑና በየሀገሩ ወቋቸው ተጠንቀቋቸው በማለት አላህ Subhanahu Wa Ta'ala በ 13 አያቶች አስቀምጣል ለሙሚኖቹ አራት ብቻ ለካህዲዎቹ ሁለት ብቻ ለነዚህ ግን 13 አያት እስከመጠ ማን ያው በዚህ ሱራ ብቻ ማለት ነው ገና በመግቢያ ደረጃ በሌላው ሱራ እንደምታውቁ ሱራቱ ኒሳ ላይ በሰፊው ነው ስለ ሙናፊቅ የሚያትተው ማለት ነው ሱራቱ ተውባ ላይ ደግሞ የባሰ ነው ወሚንሁም ወሚንሁም ወሚንሁም ይያለ ከዛ ሱራቱ አህዛብ ላይ ከዛ ቀጥሎ ራሱን የቻለ ሱረቱል ሙናፊቁን በስማቸው የሚጠራ ወር ሁሉ እህትማም ምንድነው የሚያሳየው የሙናፊቅንና ኖርባይ አስመሳይ ምን ያህል አደገኛ መሆኑን ሙእሚኖች ጊዜ እንዲነቁና እንዲጠነቀቁ ለማድረግ ነበር ግን ሁሉ ተደርጎም ሙእሚኖች እስካሁን ድረስ በዚህ ክፍል ሲታበጡ የሚኖሩ መሆናቸው አልቀረላቸውም ማለት ነው እና እነዚህነ ከፈሩ ይላል ያ ወደ ሁለተኛው ቡድን ሲንገባ እነዚያ የካዱት ወይም ሐቅን በባጢል የሸፈኑት ማለት ነው ከፈራ ማለት ሰተረ ወዝነ ወማና ከፈራ ሰተረ ማለት ነው እነዚህነ ሰተሩ الحق بالباطل ማለት ነው እንግዲህ ሰተሩ በከፈሩ በሚለው ቃል ያበረው ለምንድን ነው ማንኛውም ሰው በተፈጥሮው ሐቅና ባጢል አይጠፋበትም ከፈለገ ለማወቅ ግን ከለገመ ራሱ ተቀበረው አቧራ ታለበሰው ሐቁ ሊጠፋ ይችላል ማለት ነው ግን በተፈጥሮ አቂል እንደመሆኑ ሰው ሐቁ ጠፍቶበት ሳይሆን ወይም ሐቁ ሞቶ በመቶ ባጢሉ ሐቅ መስሎት ሳይሆን ሐቁን እያወቀ ያን ነገር ሊገረድማ ለማን ለማንኛውም አላማ ለሱር አላማ ሲባል ወይም ለጊዜያዊ ጥቅምና ስም ሲባል ሐቁን አውቀው በባጢል የሚሸፍኑ ይላቸዋል ማለት ነው እና ሰው በተፈጥሮ ሐቅን ያውቃል ማንኛውም ካፍር አፍደረና ብትለው ሹይ እንኳን ብትል ጌታ ጭራሽ የለም የሚለው ይሄ ቀራረቲ ነፍሲ ውስጡን ጌታ እንዳለ ያቃል ማለት ነው ማንም እንደፈጠረው አያጣውም ግን ያንን ነገር ሊገሪድ ሊገረድማ ይደብቀዋል ማለት ነው ጌታ የለም ብዬ ካደናገርኩኝ እንደ አይነት ነገር ይሳካልኛል ከሚል ተነስቶ እንጂ እውነቱን አጥቶት እንዳልሆነ ያሳያል ማለት ነው ስለዚህ ኩፍር ማለት ፈስር ይመጣል እነ الذين كفروا ማለት አይ ሰተሩ الحق بالباطل كما قال سبحانه وتعالى كما كبتل غيث اعجب الكفار نباته ይላል ኩፋር እዛ ቦታ ላይ የካፊር ጀምዕ ነው እና ኩፋር ያላቸው ካፊር ሆነው ሳይሆኑ ገበሬዎችን ነው ኩፋር ያለው እዛ ቦታ ማለት ነው ሙስሊምም ቢሆኑ ለምን ሊያነውም የስሩን البدر تحت الثرى አሁን ያዘሪቱን ሲዘሩ አፈር ያለብሱታልና ነው ስለዚህ አሁንም ሐቅን የሚቀብሩ ሰዎች ሐቅ ቀባሪዎች ናቸው በመሆናቸውም ኢነ الذين كفروا አላቸው ማለት ነው ሰዋውን አለይህም እና እንዲህ አይነቶች ግፈኞችና በደለኞች የራሳቸው ጥላት የሆኑ የማንም ጥላት ከመሆናቸው በፊት እነዚህ ክፍሎች የራሳቸው ጥላት ናቸው ምክንያቱም ሰው ሀቅን ከለቀቀ ለዘላለም ኪሳራ ነው የሚጋለጠው ስለዚህ የመጣው ይምጣ ለዚህ ጉዳይ ልስልል ይሄን ነገር ሀቅን ማስተባበል አለብን መቃወም አለብን የሚል አቋም ሲይዝ አንድ ሰው መጀመሪያ ከሁሉም በፊት የራሱ ጥላት ነው የሚሆነው ራሱን ላደጋ ነው እና የሚያጋልጠው ማለት ነው ነዛ አይነት ባህሪ የተጠናወታቸው ሰዋኡን عليهم በእነሱ ላይ እኩል ነው ይላል አላህ Subhanahu Wa Ta'ala ሙስተዊን عليهم ለማለት አንዘርተውም አንተ አስተነቀካቸውም አምለም ትንዲሩም አላስተነቀካቸውም እኩል ነው ሰዋኡን عليهم ኢንዳሩከ ወአደሙሁ ማለት ነው አንተ እነዚህን አይነት ሰዎች ማስጠንቀቅም ሆነ አለማስጠንቀቅ በእነሱ ለውጥ የለውም ለምን አውቆ የተኛ ቢጠሩት አይልም እንደሚባለው ለግመዋል ማለት ነው አንድ ሰው እንቅልፍ ይዞት ከሆነ ረስቶ ከሆነ ታስታውሰው ያስታውሳል በቀላሉ ግን አውቆ ሀቅን አላውቅም ብሎ አቋም ከያዘ ተለገመ ተሰለገውን ያልቀረበ ብትደልቅ አይሰማም ማለት ነው ልቡ ተዘግቷል ስለዚህ እነ ኢንዳሩ ከዋደሙ ሰዋ ማስጠንቀቅም አለማስጠንቀቅም እኩል ነው ማለት ነው እነሱ ራሳቸው በአንድ ወቅት የነሱ አባል የሆኑት ወገኖች በአንደበታቸው ራሳቸው እንደመሰከሩት ማለት ነው እና ሱረቱ ማን ነው ስለ ቅሶቱ ሁድ ሲናገር በአንድ ቦታ ላይ ሰዋውን አለይና አዋዕተ አው ለም ተኩን ምን الواعدين ይላል ማለት ነው መርከርከርም አልመከርከርም ከንቱ አትድከም እኛ እንደሆነ ከአቋባችን ፍንክች አንልም የራሳቸው የተናገሩት ማለት ነው እና አንድ ሰው እንግዲህ አውቆ ተለገመና ባጢልን ተመረጠ ከዛ በኋላ በቃ ምንም ነገር መቅሩብ ነው አስተሳሰቡ ማለት ነው የሐቁ ባጢል ባጢሉ ሐቅ ኸይሩ ሸር ሸሩ ኸይር ሆኖ ነው የሚታየው እሱ ዘንዳ ስለዚህ መካሪ የፈለገው እንዲመክር ቢገስተው እሱ ዘንዳ እኩል ነው ይላል በነብዩ አንደበት እንኳን ቢሆን ተቋቡ አሁን ለነብዩ ነው ሰዋውን አንዘርተውም አሁን ትንዲሩም የሚለው አሽረፈል ሙርሰሊን ወሰይዱ الأولين والآخرين በዛ በርቶ አንደበታቸው እሳቸው እንኳን ቢመክሩትና ቢያስጠነቅቁት የዛ አይነት ባህሪ ያለው ሰው ከምንም አይነት አይበገርም አውቆ ተፍናቸውና ይላል ማለት ነው እና ከዛ በታች ያለ ዳይ እነዚህ ሰዎች መክሮ አስጠንቅቆ ሳይቀበሉት ቢቀሩ ምን ያስገርማል በሳቸው ደረጃ የማይበገሩ ከሆነ ማለት ነው እና ላዩእሚኑን እነዚህ ሰዎች አያምኑም የማመን እድል የላቸውም ለምን በራቸውን ዘግተዋልና ላለማመን አቋም ይዘዋልና ማለት ነው በመጣው ቢመጣ ማማ ተእቲና ቢሂ ምን አየቲ ሊተስሐረና ቢሂ ፈማ ነህኑ ለከ ቢሙእሚኒን አሉ ነፍራውን እና ያመጣውን ብታመጣ ነብዩላህ ሙሳ ከሊሙላህን ሳህር ይሏቸው ነበረ አያ አንተ አያት ነው ያላ ታምር ነው አንቀጽ ነው ነገር ብትጠቅስ የፈለገውን ያው ሳሂር ነህና እኛ የሚል አቋም ስለያዝን ባንተ ላይ አፈማ አሉ ማለት ነው ስለዚህ እንግዲህ ይህ አይነት ባህሪ በየዘመኑና በየሀገሩ የካፊሮች ቋሚ ጸባያቸው ነው ይህ አይነት ሰዎች እንግዲህ የዚህ አይነት አቋም ከያዙ በኋላ ማንም መካሪ ቢመክራቸው ሊዘክራቸው የሚቀየሩና የሚያምኑ አይደሉም ወትረውንም እውነቱን አተውት አይደለምና የካዱት ነው የሚለው ከዛ በኋላ ውጤቱ ምን ይሆናል የዚህ አይነት ድርቅና ውጤቱ ምን ይሆናል ختم الله على قلوبهم አላህ Subhanahu Wa Ta'ala በልቦናዎቻቸው ላይ ያሽግባቸዋል ይላል አላህ አዲል ነው የስራህን ነው የሚሰጡት ስለዚህ እነዚህ ሰዎች ሀቅን አንፈልግም ሀቅን አንውጥም ብለው እንቢ ብለዋል ስለዚህ አንተ ኢማን ይሻልሃል ወይስ ኩፍር ይሻልሃል ብሎ አላህ አማራጭ አቀረበለት ይሄ ኩፍር ይሻለኛል ብሎ መረጠ እርግጠኛ ነህ አዎ እርግጠኛ ነህ አዎ እሺ እገሌ ኩፍርን መርጧል ብሎ ማህተም ይመጣበታል ልቡ ላይ አለቀ ማህተም ከተመታበት በኋላ የታሸገ ቤት መግባቱ መውጣቱም ክልክል አይደለም አንድ ቤት ከታሸገ በህግ ታሽጓል ከተባለ እዛ ቤት እገባለሁኝ ወይም እወጣለሁ የሚል ሰው ላደጋ ይጋለጣል ማለት ነው ገወጥ ነውና ስለዚህ አላህ እናንተ ኩፍርን መርጣችኋል አይደለም አላችሁ አዎ ተመረጣችሁ ጥሩ የመረጣችሁን አጥልቄላችኋለሁኝ ነዝቶ ባጢልን ይሻለናል ብለዋልና ካሁን በኋላ ባጢል ከነሱ ልብ እንዳይወጣ ሀቅ ደግሞ ከውጭ መጥቶ እነሱ ልብ እንዳይገባ ብሎ ማህተም ተመቷል ነው የሚለው አላህ Subhanahu Wa Ta'ala ከዛ በኋላ እንግዲህ የፈለገው ቢሆን ሊያምን አይችልም የዛ አይነት እድል አላህ የጣለበት ሰው ማለት ነው አላህ በልቦቻቸው ላይ አሸገባቸው ختم ማለት ያው እሽጋት ማለት ነው وعلى سمعهم እንደገና ደግሞ በጆሮአቸውም ላይ ታሽጓል የኩፍር አቋም ያለው ሰው የፈለገ ያህል ቢጮህ ጮህቱ ነው የሚሰማው واعظ የተፈለገውን ያህል ቢናገር ሌላው ሰው እየተላቀሰ እያዘነ የትልግባ እያለ እየተጨነቀ እሱ ግን አዘቅን ተደግፎ ትዝብት ነው እና ማዳ ቃል አንፈል ሱረቱ መሐመድ ላይ አብረው ተቀምጠው በራሳቸው ቋንቋ እየተነበበ ልክ ተመልሽ እስከመድረሻው ነብዩ የሚሉት ነገር አይገባቸውም ሱብሃንአላህ ምክንያቱም ብልዳቸውን ዘግተዋልና የቆሉን ብሎ ሰው የጮህ ነው እንጂ የምሰማው ምን እንደሚል አልተረዳውም አለ ምን አለ ብሎ ከጎኑ ይጠይቃል ሌላውን ሰው አብሮት ያለውን ሰው ቋንቋውን አያውቅም አይባልም አብሮ ያደገበት ቋንቋ ነው ለምን ይህ አይነት እንግዲህ አቋም ከያዘ አንድ ሰው አልፈልገውም ካለ አንድ ነገር የፈለገው ነገር ቢጮህ ይጮሃል ይለፈልፋል ነው የሚለው አይደለም እንዴ ይለፈልፋል መልእክቱ ሊገባው አይችልም ማለት ነው ዋላ ሰማይን በጆሮቻቸውም ላይ ታሽጎባቸዋል እንደዛው ጆሮቻቸው ጮቱን እንደ እንስሳ ጮት እንደሚሰማ ያህል ቢሰሙም መልእክቱ ግን ወደ ውስጥ ፈርጦ ሊገባ አይችልም ማለት ነው ዋላ አብሳሪህም ገሻዋ ባይኖቻቸው ላይ ደግሞ ልዩ ሽፋን ተጥሎባቸዋል ይላል አይኖቻቸው ተብረዝርዘዋል ያያሉ ይመለከታሉ ግን ከአያብ አይን የተሻለ አይደለም ማለት ነው ሐቅን አንብበው ሊረዱ አይችሉም እያዩት እንዳላዩት ይሆናል አይናቸው ላይ እነሱ የማያዩትና የማያውቁት ልዩ የሆነ ሽፋን ተጥሎበታል ማለት ነው ጥቁር ጨርቅ ተጠብዝቦበታል ሰዎች ግን አየውም ዛሂር እና አላ ተዓመል አብሳር ወላኪን ተዓመል ቁሉብ ለቲ ፊ ሱዱር እንዳለው ማለት ነው በመሆኑም እንግዲህ ይህ ነው ባህሪያቸው ይህንን ባህሪ ራሳቸው ስለመረጡት ይላል ከዛ ውጤቱ ምን ይሆናል የዚህ አይነት ባህሪ ያለው ሰው ውጤቱማ ወለሁም አዛቡን አዚም ለነሱ በጣም አይከብዱ የከበደ ይሄን ያክላል ይሄን ይመስላል የማይባል የገዘፈ ቅጣት ነው የሚጠብቃቸው ይላል አላህ Subhanahu Wa Ta'ala ብዙ እንግዲህ በአላህ ደረጃ አዳቡን አዚም ብሎ የገለጸው ምን ያህል ነው ብሎ ለመለካት የሰው ልጅ አቅል የሚችለው ነገር አይደለም ለነሱ በጣም አይከብዱ የከበደ ቅጣት አላቸው ብቻ ዝም ነው ይሄንን ይመስላል ይሄን ያከላል ተብሎ ሊገለጥ የማይችል ጉዙፍ የሆነ ቅጣት ነው የሚጠብቃቸው ሲል ባጭሩ እስከ ውጤቱ ቁጭ አደረጋቸው ማለት ነው ስለዚህ ትናንትም ያሉት ዛሬም ያሉት ነገም የሚመጡት ካፊሮች ይህ ነው ባሪያቸው ይህን ባሪ ነው እየተወራረሱ የሚቀጥሉት ተቂያማ ቀን ማለት ነው እሺ አንተ ከዚህ ምን ያህል ርቀሃል እኔስ እያንዳንዳችን ራሳችን መጠየቅ አለብን እዛ አይነት ስሜት ካለብን ጊዜ ያው ተጣጥረን ከዚህ ለመውጣት መጣር ይኖርብናል ማለት ነው ከዚያ በኋላ ወደ ሶስተኛው ቡድን ሊሻገር ነው ወሚን الناس ይላል ከሰዎች አለ ወይጀዱ بعض الناس እንደገና ሰው የሚባል ሌላ ክፍል አለ በጣም የሚያስገርም አገላለጥ ነው የዚህ ደግሞ ከሰዎችም አለ ማን ይቁል የሚል አመና ቢላህ አላህ አመን የሚል መግለጫ የሚሰጥ ሰው ታገኛለህ ይላል የውሚል አኺር በመጨረሻም ቀን ሰው ከሞተ በኋላ ተነስቶ በሰራው ስራ ይጠየቃል ይመነዳል የሚለውንም ተቀብለነዋል እያሉ መግለጫ የሚሰጡ አሉ አለ ያባባላቸው መልካም ነበር ያስነውራል አላህማን በመጨረሻ ቀናመን ማሻአላህ መልካም መግለጫ ነው ግን እንደዚህ የሚሉ አሉ አለና ችግሩ ምን ላይ ነው ወማሁም ቢሙእሚኒን አማኞች ግን አይደሉም ይበሉ እንጂ እኔ ውሸታሞች እንደሆኑ መሰክርባቸው አለ አላህ Subhanahu Wa Ta'ala እና እምነትን የምላስ ጫፍ ቋንቋ ነው እነሱ የሚወስዷት ማለት ነው አፈጨሌዎች ናቸው ሙስሊሞች የሚሉትን ሻሃዳ ከተናገሩ ኢማን ይኸው ነው መነሻው መድረሻው ማለት ነው ስለዚህ ጠንጨባ አድርገው ታርካን ኢማን ሁለቱም ብቻ ተቀሰለ ማለት ነው መነሻና መድረሻው መጀመሪያው አመና ቢላ ወቢል የውም الآخر ወመላእክቴ ወክቱቤ ወሩሱሌ አያስፈልግም ታመነሻና መድረሻውን ተያዝን ምን ችግር የለም ለመግለጫ እንኳን ራሱ ሁለት ነጥብ ነው ከስድስቱ የተመረጠው ማለት ነው አላህ አመን ይላሉ በመጨረሻውም ቀን ይላል ተሻራ አደረጉት ማለት ነው አላህ አመን በመጨረሻውም ቀን አህመል ኒቃት እነዚህ ናቸው እርግጥ ካርካነል ኢማን በአላህ ማመንና በመጨረሻ ቀን ማመን ወሳኝ ናቸው እነዚህ ከሌሉ ሊሳካ አይችልም ማለት ነው ሌሎችን እንኳን ተቀበልኩ ቢል ችግራቸው ግን እነሱ በመላሳቸው ብቻ ነው ይሄን ነገር የሚሉት የሚያዜሙት ይላል መየቆል ነው ያለው ወሚነናስ መየቁል መይሰድቅ አይደለም ማለት ነው የሚሉ አሉ አሲበናሱ አየቁሉ አመና ኦም ላይስተሩ እንዳለው እነሱ በቃላቸው መግለጫ ከተሰጠ ሰውዳቸውን አያይምና በዚህ መልክ ያው እናስመስላለንና እናታለላለን ብለው እንደናንተው ያመፈከር ያሰማሉ አምነናል እያሉ በመተወሰነ እምነት ቢሆን ማለት ነው ግን እነዚህን ተቀብለናቸዋልና አምነናቸዋል የሚሉትን ነጥቦች እንዳላመኑ እንዳልተቀበሉ ያቃደው አላህ Subhanahu Wa Ta'ala ታዲያ እነዚህን ነገሮች ያልተቀበሉና ያልተስማሙ ከሆነ ለምን ነው አመና የሚል መግለጫ የሚሰጡት የተባለ ይመስል መልስ ይሰጣል ማለት ነው እንግዲህ ሰው ግዴን ቃል ተነገራችሁ በስተቀር እንፈልጣቸዋለን እንቆርጣቸዋለን እንገላቸዋለን እናቃጥላቸዋለን ያላቸው ሰው አለ ለምንድን ነው አመና ብለው እምነቱ ሳይኖር ይህን መግለጫ የሚሰጡት ብትል يخادعون الله سبحان الله الجريمه الكبرى የባሰው አለ በእነሱ አስተሳሰብ አላህን ሊያታልሉ ነው ይላል ሰዎችን አልፈው خالق السماوات والارض عالم الغيب والشهاده የሆነውን ጌታም ሊያታልሉት ነው ይሄን የሚሉት ይላል ማለት ነው ሙኻዳ ማለት ሙፋአላ ነው እንደሚታወቀው አንተ አንድ ጓደኛህን ድብብቆሽ ትምደው ቁማር እንደምትጫወተው አንተ አንድ ዘዴ ቀይሰ ታሸንፈዋለህ እሱ ደግሞ ይገለብጣል በሆነ ልክ የጓደኛ ስራ ነው ሙኻዳ ማለት አንተም ታተለው ትከደዋለህ እሱም ይከዳል ግን እነሱ አላህን እንደ ተራ ነገር አድርገው እንደ ጓደኛ ይህን ቃል ከተናገር አላህና በመጨረሻ ቀን አምነናል ካል ለሙእሚኖች የሚያደርገውን ሁሉ ያደርጋል የሚሉ ይመስላሉ አላህ ሊያታልሉ በዱንያም እንግዲህ አማኑ ኢማኑ ሁሉም ነገር በኢማን መወደስ መመጎሱ ለሌሎች እንደሚሰጥ ለኛም ይሰጣል በአኺራም ጀነተል ፊርደውስ እኛ ነን አለንበት ለማለት አላህን በቃል ሊደልሉትና ሊያታልሉት ነው ይሄን የሚሉት ይላል ይخادعون الله ወለዲና አመኑ በተጨማሪ አማኞች ነብዩንም ጨምሮ አማኞቹን ሊያታልሉ ነው እንጂ የሚሉት እውነታም ነው አይደለም ይላል ዋናው ኢላማቸው ሙስተደፈል አወል ማን ነው በዚህ ስራ አላህ ረብል ዓለሚን ነው አላህን እናታለዋለን እግር መንገዳችንን ደግሞ እነዚህ ጅሎች ሙስሊሞች ላይ ላለ ያለ ሰው ሁሉ ወንድሜ ነው እያለ ገፍ ስለሚል እነሱንም እንሰራላቸዋለን ብለው ነው ይህንን የሚንቀሳቀሱት ይላል ማለት ነው እና እንግዲህ አላህ Subhanahu Wa Ta'ala ለማታለል የሚሞክር ሰው ማንን ይምራል ብለህ ታስባለህ ማን ይፈራል ብለህ ታስባለህ እና አላህ Subhanahu Wa Ta'ala ያታልሉ ነው የሚሞክሩት ወለዲና አመኑ አማኞቹንም እንደዛው ይላል ክፍለ ስለተገባደደ እዚሁ ላይ እንቆማና በኋላ ኢንሻአላህ እንመለሳለን ወሰለላሁ ዐለ ነብይ አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱልላህ እና አላህ Subhanahu Wa Ta'ala የሰው ልጆችን እንግዲህ በመሰረቱ የአደም የሐዋ ነው ይያሉ እና ወርዝ ጉርጉር ነው እንደሚባለው ምን ያህል እንደሚራራቁና እንደሚለያዩ እያሳየን ያለው ማለት ነው እና ሶስተኛው ቡድን ሲጀምር الناس ብሎ ገባ የረሳናት ነገር አለ ወሚን الناس የመጀመሪያዎቹ ሁዴል ሙተቂን የማረግ ስም ተሰጣቸው ሙተቂን ጥንቁቃን ፈርሃን አላቸው አላህ Subhanahu Wa Ta'ala ሁለተኞቹም ደግሞ ሳይዘልማቸው ያለውን ራሳቸው የመረጡትን ስም ሰጣቸው እነዚህነ ከፈሩ አለ ማለት ነው ካናው ሰተሩ الحق እና ለለዚነ ሰተሩ الحق ያለውን ዋቂውን ስም ሰጣቸው ሶስተኛው ላይ ስንመጣ ግን ከሁለቱም የተለየ አጠራር ተጠቀመ ማለት ነው ወሚን الناس አለ ከሰዎች ይላል ማለት ነው እነዚህ ሰዎች ምን ብለን እንጥራቸው እነማን እንበላቸው እንደ ብቻ ሰው ናቸው አለ ለምን በሁለት እግር ቆመው ስለሚሄዱ እንደ ሰው ግን አያስቡ እንደ ሰው ቢያስቡ ኑሮ እንዲህ ሊሆኑ ባልተጠበቀ ነበር ሰውን በላቸው እንጂ መጨስ ምን እንላለን ማለት ነው ኢንሳንያቸውን ራሱ አላህ ጥያቄ ውስጥ አስገባው ማለት ነው ወሚን الناس አይገርምም ሰው ተብሎም እንደዚህ የሚያደርጋለ በመሰረቱ ግን ሰው በዚህ ደረጃ አይጠበቅም ነበረ ማለትን ለመጠቆም ወሚን الناس አለ ሌላ ቦታ እነል ሙናፊቂን እያለ በግልጽ ይናገራል ግን ልዩ በሆነ መልክ መጣ ሆነ ማለት ነው እነዚህ ሰው ምስላቸው ሰው ሆኖ ተግባራቸው ግን ከሰው የራቁ ናቸው የአውሬ ባህሪ የተላበሱ ናቸው ያውም የስጋ በሉ አውሬ ማለት ነው እንሰሳው ሳይሆን እና ከሰዎችም እንደዛ አሉ ካለ በኋላ እንግዲህ የክፋታቸው ክፋት ረበል ዓለሚን ለማታለል የሚሞክሩ አላህ ሊሸውዱ የሚሞክሩ ከሆኑ ከዚህ በላይ ምን ይባላል ከሰው እንግዲህ እነዚህ እንግዲህ ይሄንን ጉድ ይዘው እንደገና ሙእሚን ነን ብለው መጣጣቸው ደግሞ ከሙእሚኖች ጋር መሳለፍና መሰለፍና መወዳደራቸው የጉድጉድ ነው ማለት ነው እና አላህ Subhanahu Wa Ta'ala ሊያታልሉ ይሞክራሉ እነዛን ያመኑትንም ወዳጆችን እንደዛው ጉድ ሊሰሯቸው ያደባሉ ይላል ይሁን እንጂ ወማ ይخدعون ኢላ አንፉሰሁም በዚህ ሙከራቸው ራሳቸውን ካልሆነ በስተቀር ማንንም ሊያጣልሉ አይችሉ አለደግነቱ ማለት ነው ራሳቸውን ብቻ ነው የሚያጣልሉት ምክንያቱም ሰው ያላቅሙ የማይችለውን ሰው ለመሆን ሰው ራሱ ነው አደጋ ላይ የሚጥለው ህፃን ልጅ አሁን የሁለት ዓመት የሶስት ዓመት ልጅ አንተ ልመታለሁ ብሎ ቢሞክር ምንድነው የሚሆነው ይመጣ እንኳን አንተን ሊያሳምም አይችልም ማለት ነው ግን ራሱን የማይችለው አደጋ ውስጥ ጨመረ ማለት ነው ስለዚህ አላህን እንግዲህ ረብል አለሚን እንደ እንደ ተራ ነገር አይተው እንደዚህ ካል ያው ሙእሚኖች የሚሉትን ዜማ እኛ ካል እንደ አማኛ አድርጎ ይወስደናልና ይቀበለናል ብለው መሞከራቸው ራስን ከማታለል የዘለለ አይደለም አላህን ሳይሆን ወይም አማኞችን ሳይሆን ራሳቸውን በራሳቸው ነው የሚያታልሉና የሚሸነግሉት ይላል ወማ يخدعون الا انفسهم ራሳቸውን በራሳቸው ነው እንጂ የሚያታልሉና የሚሸነግሉት አላህንም ሙእሚኖችንም ሊያታልሉ አይችሉም ይላል ወማ يشعرون ግን በዚህ በከንቱ ሙከራቸው አላህን ለማታለል ሲሞክሩ ይሳካልናል ማለታቸው የጅልነታቸው ምልክት ነው ራሱ መጃጃላቸውና አውቃል አመራቃቸውን አያውቁም አይሰማቸውም እነሱ የመጨረሻ ብልጦች ነን ብለው ነው ራሳቸውን የኮፈሱት ማለት ነው ግን የመጨረሻ ቂሎች ናቸው አይገባቸውም አይረዱትም እንጂ ይላል ማለት ነው እዚህ ላይ እንግዲህ አላህን ማታለል አለመቻል የታወቀ ነው አላህን ማንም የፈለገው ቢሆን ያታለል የማይችል ያው ግልጽ ነው ማለት ነው ግን አማኞች እንደ አማኞች በምን አይታለሉም አሁን ሐስር አደረጋላ ራሳቸውን እንጂ ከዛ ውጭ ማንንም ማያታልሉ ሙናፊቆች ሲል ሙሚኖችንም ማታለል አይችሉም ማለት ነው ግን ሙሚኖችን ሲያታልሉ እያየን ነው ስንት ነው ወንድሜ እያልን እያቀፍን የምንሰማው እናሱ ጉድጓድ የሚቆፍረልን ስለዚህ ይሄ ማለት ምንድነው ሙሚኖች ትክክለኛ ሙሚኖች ከሆኑ እነዛ የሚቆፍሩት ጉድጓድ ውስጥ እንዳይገቡ እኔ ጠብቃቸዋለሁ ነው የሚለው አላህ ሰው እንደመሆናቸው ይታለላሉ እነሱ ይበሉ ነበረ ግን ጥሩ ጠባቂ ስላላቸው ሙናፊቅ ተንኮል በመሰረተ ቁጥር አላህ ረብል ዓለሚን ኢነላህ ይዳፊዑ አን الذين آمنوا አይደለም ነው ከወዳጆች ይከላከላለሁ ግን ቢሸርጥ አንተ ኩነ من المؤمنين الصادقين አንተ ትክክለኛ አማኝ ከሆንክ አሳልፍ ያልሰጥህም ለጅብ ነው የሚለው አላህ እኔም ከራሴ ላይ ብቻ ሳይሆን የምከላከለው ካንተም ጭምር ነው ስለዚህ ከንቱ ሙከራ ነው የሚያደርጉት ሙእሚኖችን እንደነሱ አስተሳሰብ ለአንዴና ለመጨረሻ ጊዜ ከምድር ላይ እንዲጠፉ ነው የሚያስቡት ግን በዛ ደረጃ አይሳካላቸውም የተወሰነ ትንኮሳ ሊያደርጉ ይችላል ያናድድ ይችላል ሊሰድብ ይችላል ነገር ሊያዳራ ይችላል ግን እንደሚፈልጉት አላማቸው አይሳካላቸውም እኔ ፈባሃቸዋለሁ አቃላቸዋለሁ ለማለት ነው እና ይሄ ለሙእሚኖች ትልቁ አስተና ነው ማለት ነው አላህ Subhanahu Wa Ta'ala ወዳጆችን አሳልፎ አይሰጥም ግን ለነሱ አደጋ ሙሉ በሙሉ ተጋልጠን ካገኘን እኛ ኢማናችንን መጠራጠር አለብን አላህ ሙእሚኖችን ለሙናፊቃ አሳልፍ ያልሰጥም ብሎ ነበር ለምን ነው የሰጠኝ እኔ ኢማን ትክክል አይደለም ማለት ነው ብለህ ራስህን መጠየቅ አለብህ ሙእሚን ከሆንክ ግን ከምንም አይነት አላህ አሳልፎ አይሰጥም እንደራሴ እኔንም እናንተንም ወክሌ እከላከላለሁ እያለ ነው ማለት ነው ታዲያ እነዚህ ሰዎች ምን አይነት ሰዎች ናቸው በአንድ ገናቸው ሲታዩ የሙስሊሞችን መፈክር እያስተጋቡ ሙእሚኖች ነን እያሉ በሶፍ እየተሰለፉ እየሰገዱ እየጾሙ ነው በሌላ በኩል ደግሞ ወይዳ ከለውላ ሸያጢንህም እንደው አለቆቻቸው ሲመለሱ ደግሞ እነሱን ለማዘሰት ወንበስ ገና ሽርጉድ ሲሉ ታያቸዋለን ለመሆኑ ምን አይነት ውጥንቅጥ ህይወት ነው ምን አስገደዳቸው እዚህ ችግር ውስጥ ለመላቀት ይማራሉ እና እነዚህ ሰዎች እንደዚህ የሚሆኑት አንድ በኩል አማኙን ሌላ በሌላ በኩል ካዲውን ሊመስሉና ሊያጣሁለቱን ሊያጣልሉ የሚሞክሩት በሽተኞች ናቸው አለ አላህ Subhanahu Wa Ta'ala ያውም በሽታው ዝም ብሎ ተራ በሽታ ሳይሆን ሰይደል አባ ታሞባቸዋል ታውቆባቸዋል የሰው የአካል ክፍል ሁሉ አለቃው መሊከል አባ ምንድነው ቀልብ አይደለም ቀልብ ከታመመ አለቀለት ሌላው ቀፎ ነው ማለት ነው ዳራው ተበላሽቷል አቅል ከሌለው አንድ ሰው እግርህ ደና ቢሆን ደንበኛ ባት ቢኖርህ ቆንጫ የፈረጠመ ቢሆን ምን ፋይዳ አለው ያው ታህያ የተሻለ አይደለም ማለት የሰው ልጅ ትልቁ አካሉ አቅል ነው ልብ ነው ልብ ተታመመ ሁሉም ነገር አለቀለት ማለት ነው ያው እግሩም ቢያመው አንድ ሰው እያነከሰ ይሄዳል አንድ እጁ ቢታመም በአንድ እጁ ይበላል ይጠጣል መተክ ያለው ማለት ነው ቀልቡ ከተበላሸ ግን ተቃለቀለ ማለት ነው ፊቁሉቢህም መረድ አለ አላህ Subhanahu Wa Ta'ala በልቦቻቸው ውስጥ በጣም አደገኛ የሆነ በሽታ ተጠናውቷቸዋል ይላል መረድ ሙነከር አደረገው ነኪራ አዩ መረድ መረዱን خطير በጣም አደገኛ የሆነ በሽታ በልባቸው ውስጥ አለባቸው ይላል ያ በሽታ ነው እንደዚህ እንግዲህ የሚያዛባረቃቸው ከዛ ተዘም ያንከላክላቸው የታመመ ሰው በሽታው ሲጠናበት እንደሚቃብዝ እንደሚጮህ እንደሚረብሽ እንደዛ የሚያረጋቸው ልባቸው ስለታመመ ነው ይላል ይሄ ልብ ህመም ደግሞ ዝም ብሎ ተራ ህመም ሳይሆን በጣም አደገኛ ከመሆኑ የተነሳ ራሳቸውን መቆጣጠር አይችሉም ባጢሉን ለማድራት አሌት ተቀን አያርፉም ማለት ነው ተዛደሁም الله مرضا እና አላህ Subhanahu Wa Ta'ala በዚህ በበሽታቸው ላይ በየለቱ በሽታ ይጨምርላቸዋል አንድ ታሞ ህመሙ ባለበት መልክ ዝም ብሎ የሚቀጥል ሲሐለቲ ሙስተቅራ ይባላል እና ሰጋ አይደለም የተረጋጋ ነው ምን ችግር የለውም ይባላል እየቀነሰ ከመጣ ደግሞ እየተሻለው ነው ይባላል ተስፋ የበለጠ ይለመልማል ማለት ነው በየደቂቃው የሚጨምር ከሆነ ወደ ነው የሚጓዘው ማለት ነው ስለዚህ ፈዛደሁም الله مرضا ያለው በሽታቸው በእድገት ላይ ነው ሁልጊዜ እየጨመረ እየቀጠለ ነው የሚሄደው ምክንያቱም ዛሬ አንድ ተንኮል ይሰራል በዛ የጌታ ቁጣ ይጨመራል ነገ ደግሞ አንድ ይጨምራል እንዲሁ እያለ እስከ መጨረሻው ድረስ በልባቸው ውስጥ ያለው በሽታ እየተፋፋመና እየተጋነነ ነው የሚሄደው ይላል ወለውም አዛቡን አሊም እና እነዚህ ሰዎች እንግዲህ ይህን በሽተኛነት ራሳቸው ናቸው ፈልገው ያመጡት ታዛቸው እንደሌላ ሰው ቅንነት ቢኖራቸውና መሮብ በልቦናቸው ውስጥ በጣም አደገኛና ከባድ የሆነ በሽታ አለባቸው መዳኛ የሌለው ይላል በመሆኑም ፈዛደሁምላሁ መረባ ይህን በሽታ ራሳቸው ፈልገውና ለምነው ያመጡት በመሆናቸው በሚያደርጉት እንቅስቃሴ ሁሉ የጌታ ቁጣ እየተጨመረ በሽታው እየባሰና እየከፋ እንደሚሄድ ነው ይላል በመሆኑም ውጤቱን ይሆናል ወለሁም አዛቡን አሊም በዚህ ባህሪያቸው ሳቢያ ለነሱ በጣም አሳማሚ ከባድ የሆነ አሳማሚና አንገብጋቢ ቅጣት ተደግፎላቸው ይላል ወንም ቢማካኑ ይክዚቡን በአላህ ሳያምኑ አምነናል ሀቅን ሳይቀበሉ ተቀብለናል እያ ውሸትን በማራመዳቸው ሳቢያ እና አላህ እንግዲህ Subhanahu Wa Ta'ala አሊሙል ገይብ አላ ያለው ማን خلقه اللطيف الخبير እንደሚለው እያንዳንዳችን ውስጣዊ ገጽታችንን ብቻ ሳይሆን ውስጣዊ ስሜታችንን ሳይቀር አንድ ባንድ የልብ ትርታ የሚያጌታ ነው ስለዚህ እነዚህ ሰዎች ምን አይነት በሽታ እንደተጸናወታቸው ከገለጸ በኋላ ይህን በሽታ እንዴት እንዳመጡት በዛ ሳቢያ ደግሞ ምን አይነት ድርብርብ ችግር እንደመጣባቸውና በመጨረሻ አጠቃላይ ውጤቱ በጣም አንገብጋቢና አሳማሚ የሆነ ቅጣት ጀሂም እንደተዘጋጀላቸው ገለጸ ማለት ነው እና በዚህ ሳቢያ እንግዲህ አላህ Subhanahu Wa Ta'ala እነዚህን ሰዎች በጀሃን ለጀሃነም እንዳጫቸው በግልጽ ተናገረ ማለት ነው በሌላው ቦታ እንደሚለው ኢነል ሙናፊቂነ ፊ الدرك الاسفل من النار በመጨረሻው አዘቅት ውስጥ ናቸው ከካ የተለየላቸው ካፊሮች በታች ማለት ነው እንግዲህ መተል ኩፍር የሚባሉት እና ነፍራውን እና ሃማን እና ቡጀል እንኳን ከነሱ ይሻላል ቅጣታቸው ለምን ግልጽ ነበሩና ታገለ እግራላቸው ሀቅ መስሏቸው የያዙት ነገር ነው ሹባላቸው እነዚህ ግን አይናቸውን በጨዋጥበው ሀቅ ባፍንጫ ይውጣ የሚሉ ናቸው ማለት ነው የራሳቸው መለገም ብቻ ሳይሆን እና አማኝ በዚህ ምድር ላይ መኖር የለበትም እኛ በምንችለው አቅም ሁሉ ሁሉንም በጥብቀን ለጥላት አሳልፈን ሰጠን ምድርን ከአማኝ ማጥላት አለብን የሚል ተልኮ ነው የሚያራምዱት ማለት ነው ይህ በመሆኑ አላህ Subhanahu Wa Ta'ala በልቦናቸው ውስጥ አደገኛ የሆነ በሽታ አለባቸው በዛ በሽታ ሳቢያ ደግሞ አላህ ለከፋ ቅጣት ያርጓቸዋል ይላል ማለት ነው ቢማ ካኑ ይስዲቡን በመዋሸታቸው እንግዲህ ሐቅን እየተዋጉ እኛ የሐቅ ረዳት ይላሉ ሙእሚኖችን እየተፋለሙ ሙእሚኖች አባልነን አካልነን ይላሉ አብረው ያለቅሳሉ ማለት ነው ይህም በማድረጋቸው አላህ ለዚህ ቅጣት በመድቧቸዋል ይላል ቢማ ካኑ ተብሎም ተቀርቷል ቅራ ሰብዕያ ወከذبون እንደምንለው ይከذبون يكذبون الله ورسوله ማለት ነው እንግዲህ በዛህር አመና ቢላሂ ወለሚል አኺር ይላሉ በውስጡ ግን የምን አላህ ነው ለመሆኑ አላህ ማናየው የሚል ሐሳብ ነው ልብ ያለው ማለት እና ይሄ ረሱል የሚባለው ሰውዬ እሱ ተናንተ ችሎ ነው ነብይ የሆነው እንዴት ነው አማ አብደ አማ ወጀደ ኢላ ኢትባ አብዱል ሙጠሊብ እሱ ከማን ተሽሎ አላህን ነው ይላል ማለት ነው ይህን በማድረጋቸው ሳቢያ አላህ Subhanahu Wa Ta'ala ለመጨረሻው የጀሃነም አዘዝ አይቷቸዋልና መድቧቸዋል ይላል ማለት በመሆኑም ወይዳ قيل لهم لا تفسدوا في الارض እንግዲህ በመጅተማው በማህበረሰቡ መካከል ሲኖሩ ሰው መቼም አካባቢውን ጓደኛውን ያቃል ምንም ያህል አንተ ልታታልለው ልትሸነግለው ብትሞክርም አቂል የሆነ ሰው የራሱ የሆነ ግምት አለው ማለት ነው እንቅስቃሴ አስተሳሰብ አነጋገርህ አንድ እንዳልሆነ ሲሆን ሳይ ዘመድ ወዳጅ መቸም ለመምከር ይሞክራል ይተቻል ስለዚህ አንተ ሰውዬ እንዲህ አይነት ነገር ቢቀርብ ይሻላል ምን ሀቁን ብትቀበልና ብትተባበር የሚል እንግዲህ ምክር ከወገን በሚለገሰው ጊዜ ታተስዱ في አርት ከዚህ በተተናከለ አመለካከታችሁ ሀቅን ለብሳችሁ ባቂልን አርግዛችሁ መጓዝ የትም አያደርሳችሁም አምነናል ካላችሁ እንደ አማኞቹ ቅኑ ስሩ ካልሆነ ደግሞ እንደለየላችሁ ካፍሮች ሂዱና ነገሬ ጋር ምን ብላችሁ ተቀላቀሉ ለምን በመሃል መበጥበጥ ተብሎ በሚነገራቸው ጊዜ لا تفسدوا አርድ ሪ ሊፋቅ አክበር አልፈሳር ነው ምክንያቱም የሰው ልጆችን ሰላም የሚያሳጣ hatta ለካፍሮች አይበጅም ካፍሮችን ራሱ ይበድላል የዚህ አይነት አቋም ያለው ሰው ማለት ነው ለምን ከዛም ከዛም እያጋጨ ሰላም ትምድር ላይ እንዲጠፋ ነው የሚያደርገውና ማለት ነው እና በምድር ላይ ፈሳድን አታስተራጩ ሲባሉ ምን ይላሉ ቃሉ ኢነማ ናህኑ ሙስሊሑን ሱብሃንአላህ እና ሙስሊሑን ቢሉ እንኳ በቀላሉ ቀረብ ያለ ነገር ነው ኢነማ ባዕዳት አልቀፍ ኢነማ ናህኑ እኛ መልካም አድራጊዎች ማለት የመጨረሻ ደጎች የደግ አባቶች ማለት ተዋናኞች እኛ ብቻ ብቻ ነን ይለዋል ማለት ነው እንደዚህ ነው የሚባለው ያለው ይሄ እኛ ያው ሁሉንም አስማምተን በሁሉም መካከል እንትን የምንለው እኮ ለሀገር ለወገን ስለምናስብ ነው ሁሉም የሚበጀው እንዲመጣ ብለን ነው ብሎ ነው ባፈጮልነት የሚሰብከው ማለት ነው ግን ሙስሊሞች ነን ከሙስሊሞች አንዱ ክፍል ነን ቢሉ እንኳን ቀለል ያለ ውሸት ነበረ ማለት ነው ግን እነማ ናኑ ሙስሊሙን ላ ገይሩና ማለት እኮ ነው ከኛ ውጪ አሳማሪ አድራጊ ላሳር የመጨረሻ በዚህ ምድር ላይ አሉ የሚባሉ ሙስሊሞች ካሉ የነሱ ሁሉ ቁንጮች እኛ ነን እኛን ያልሆነ ሰው በሶላ የፈለገውን ያህል ቢሆን እኛ ጋር ሊወዳደር አይችልም የሷሊሆች ቁንጮ እኛ ነን ብለው ቁጭለዋል ማለት ነው ምን ትላለህ እንግዲህ انما نحن مسلمون لا غيرنا ከኛ ሌላ ያለው ኢስላህ ቀርሞ አይጠበቅበትም ለዲንም ለዱንያም ለሰውም ለማንኛውም ወገን የሚበጀውን የምንሻውና የምንሰራው እኛ ብቻ ነን ከኛ ውጭ አለ ግን ደግ ነው ይብልም ውሸቱን ነው ትክክለኞች እኛ ብቻ ነን ብለው ነው የሚቆሙት ይላል ማለት ነው ያኔ መልሱ ምን ሆነ ከረብ ዓለሚን ሐሲም የሆነ እንደዚህ ቁርጥ ያለ መልስ መጣማን አላ ተነበሁ አዩሃና ሳላ መቃበሉ ላይ አሁን በጣም አበዙትና እኔም የራሴን ውሳኔ ማሳለፍ አለብኝ መቃብላችሁ ስሙ ከዚህ ቀጥዬ የምሰጠውን መስለ እነዚህ ሰዎች ለሚመልቴዎችና ግፈኞች ይችላል ኢነሁም በተእኪድ እነዚህ ሰዎች በእርግጥ አረጋግጥላችኋለሁ አለ አላህ Subhanahu Wa Ta'ala ሁሙል ሙፍሲዱን ለገይ በመጨረሻ አጥፊዎች ሀገርም ወገንን የሚበጠብጡ ሰላም የሚነሱ ካሉ በምድር ላይ እነሱ ብቻ መሆናቸውን አረጋግጣለሁ ይላል ተማመን ሙሉ በሙሉ አክሱን ሰጣቸው ማለት ነው እኛ አበጆች ደጎች ተመጨረሻ ደጎች ማለት እኛ ብቻ ነን ሲሉ ላ ሁሙል ሙፍሲዱን የመጨረሻ አጥፊዎችና አጥፊዎች እናንተ ብቻ ናችሁ ብዬ እኔ ደግሞ ምስክርነቴን እሰጣለሁ እንግዲህ ከኔና ከነሱ ምስክርነት ተአማኝነት ያለው ማን እንደሆነ አቂል ይፍረደኝ ማለት ነው አላህ እኔ በበኩሌ ሙናፊቅ ውስጥ ቅንጣት ሶላ የለም ሙሽሁ ሙዙ ሙስሊሁን አሳማሪዎች እነሱ ብቻ ናቸው ይባልና ከፍቷቸው እንኳ አንዲት ነጥብ ሙናፊቅ ልብ ውስጥ ሶላህ የሚባል ነገር የለም እንግዳውሳ ሙሉ በሙሉ ሙፍሲዶች ናቸው ሙፍሲዶች የመጨረሻ መነሻ መድረሻም የፈሳር ነጥብ እነሱ ውስጥ ነው ያለው ግን እነዚህ ሰዎች ገልብጠው ሙስሊሞች እኛ ብቻ ነን ብለው ቢናገሩም መቼም አፍተቀደለታልና ሰው አትናገር አይባልም አንከለክለዋል ግን ሐቂቃው ከሆነ እነዚህ ሰዎች የመጨረሻ ሰዎች ናቸው ቀፍር አደረገ ካፊር ራሱ ሙስሊም ለመሆን ቢወክር የነዚህ ሰዎች ያክል አይችልም ወምን መክሹፍ ነውና ካፊር ስለሆነ ስሙ ማን ያምነዋል ከይብን ቢደሰኩር ግን እነዚህ ሰዎች የመጨረሻ አደገኛ የሆኑ ለሰው ልጆች ሁሉ አጀንትን ቀሪ የሆኑ ሙክሲዶች እነሱ ብቻ ናቸውና በዚህ ነው የምመልጥ የምገልጣቸውና የምመሰክርባቸው ይላል ማለት ነው ወላኪን ላ ይሽዑሩን እነሱ ሙፍሲዶች መሆናቸውን አያውቁም ከዝም አይላቸውም ይላል ለምን ሚዛን ተገልብጦባቸዋል ፈሳድ እነሱ ዘንድ ጋየተ ሶላህ ነው ሶላህ ደግሞ ፈሳድ ነው ሚዛን የተገለበጠ ሰው ምን ታረጋለ ኸይሩ ሸር ነው ብሎ አምኗል ራሱን አሳምኗል ማለት ነው ሸሩን ኸይር ነው ብሏል ያንን ኸይር ጋየተ ሸሩን እንደ ኸይር ቆጥረውት ነው እነማን አሁን ሙስሊም ሆነ የሚሉት ቢያውቁና ቢገባቸው ኑሮ ግን ይሄን ቢሉ ማለት ባልቻሉ ነበር ወይም ቢያንስ ታዛቢ ይታዘበናል ይሉ ነበርና እነሱ ግን ልባቸው ስለደነዘዘ ነገሮች ስለተገለባበጡባቸው በተቃራኒው ነው ግን አገልግጠው የሚያነቡት አይገባቸው አያውቁም እንጂ ቢገባቸው ማኑሮ እነሱን ያህል ሙፍቲድ ተፈልጎ የት ይገኛል የመጨረሻ ሙፍቲዶች እነሱ ብቻ ናቸው ግን ሙፍቲድ መሆናቸውንም ገና አልሰሙም ትዝም አላላቸው ይላል አላህ Subhanahu Wa Ta'ala وإذا قيل لهم አሁንም በወገን በኩል ተስፋ ይቆርጥም ሰው ወንድም ይኖረዋል አባት ይኖረዋል አጎት ይኖረዋል እንደዚህ ሲሳሳ ሲበላሽ ሲያይ አረታው አንተ ሰውዬ ያታዳ አይበጅም እባክህ በትክክሉ እመን የሚል ምክር ከወገን ሲለገሳቸው ይላል ምን ይላሉ የድርቅናቸው ብዛት ከማመነናት ከማመነ ሳይሩ الناس ማለት ነው ሌላው ሁሉ ጀማ ሁሉ እንዳመነው ምን አለ እናንተ ውስጣችሁንም ላያችሁንም እኩል አድርጋችሁ የአላህን ጥሪ ተቀብላችሁ እምነትን ብትከተሉ ምን ትጎዳላችሁ أصحاب رسول الله صلوات الله وسلامه عليه ومن تبعهم على أثارهم እና ሙእሚኖቹ ሌሎቹ አብዛኛዎቹ ጀማዓዎች እንዳሰለሙት ትክክል ሆናችሁ እመኑና ተቀበሉ ተብሎ ጥሪ በሚደረግላቸው ጊዜ ያነ ማንነታቸውን ግልጽ አድርገው ራሳቸው ባንደበታቸው ይናገሩ ነው ማለት ነው እና ናስ የሚባሉት ሳይሩ ሱሐባ ናቸው ምን المهاجرين والانصار እንግዲህ እንዳገር እንደሚባለው ሰው ሁሉ አምኗል አይደለም እንደ አይነ ችግር ውስጥ ለምን ትገባላችሁ እንደሌሎች ሰዎች ኖርማል ሆናችሁ እመኑ ተብለው በሚጠየቁ ጊዜ ምን አሉ ታዲል የፈለገውን ያህል አንተ ብትደባብቀው አንድ ቀን አምልጦ መውጣቱ አይቀርም ማለት ነው ማለት ነው ሲድሮም አክበር ራሳቸው ባንደበታቸው ቃሉ ሚኑ ከማ አመነ ሱፋ ለሱፋዎቹ እነዚህ ቂሎቹ ጅሮቹ እንዳመኑት አይነት እንድናምን ነው እንደምትፈልጉት ብለው አርፋሉ ማለት ተመልከት እንግዲህ ሌላው ከነሱ ውጭ ያለው ሰው ሱፋ ተደርጎ ነው የተፈረጀው ማለት ነው ኦቀላ እነሱ ብቻ ናቸው ከዚህ በላይ እንሃዳ ሱብሃንአላህ ሰው እንግዲህ ምንም ቢሳሳት እዚህ ደረጃ ድረስ መሄድ አልነበረበትም ሌሎቹ ከኛዎች ያሉት በሙሉ ሱፋ ናቸው የሰፊ ጀምዕ ነው ሰፊ ማለት ጥቅሙን ተጉዳቱ የማይለይ ቂል ማለት ነው ያው ለዲጂታ ያለበት ቀውስ ማለት ነው ከኛ ውጭ ያለ በሙሉ ቀውስ ነው ወቀላ አይደለም እንደነሱ እንድናምን ነው እንደምትፈልጉት ብለው ለመካሪዎቻቸው መልስ ይሰጣሉ ይልሃል ማለት ነው እንግዲህ በአደባባይ አይሉትም መቸም መካሪም የሚመክረው ያው የቅርብ ጓደኛ ዘመር ነው ሁዶ ቤቱ ቁጭ ብሎ ቀስ ብሎ ነው እንደ ለምን እንደዚህ ትሆናል አረታው እባክህ ሰው እኮ አንተን በብዙ አይን እያየ ነው እንደ ብትተው ምን አለበት ብሎ ለምን እንደሌሎቹ ለምን ብታምን በቀጥታ ምን አለበት ሲባል አማኒኑ ከማ አመነ ሱፋሃ ይላል እንደሚባል እንደ ቅሎቹ እንድናምን ነው እንደምትፈልገው ምን አይነት የብልጣ ብልጦችን እምነት ነው እንጂ ምናምነው የጅሎችን እምነትማ አንፈልገውም ይላል ማለት ነው ላይ ነው ትልቁ ችግር ማለት ነው ሰው እንግዲህ ራሱን ቅዱስ አርጎ ሌላውን እርኩስ አርጎ ታየ ምን ማድረግ ትችላለህ ከማ አመነሱ ቂቦቹ እንዳመኑት አይነት እምነት እንድናምን ነው እንደ የሚፈልግብን ይላሉ አላ ተነበሁ አላህ ምክንያቱም አደገኛ ቃላቶችን እየተናገሩ ሲመጡ በመልሱ ደግሞ አላህ ሁሉም ሰው እንዲነቃና እንዲተልብ እንዲሰማ አላ የሚል የመክፈቻ ቃል ይጠቀማል አሎ አዋጅ ማለት ነው አላማት እና ይሄ ነገር በጣም አደገኛ ቃል ነውና ለዚህ እኔ ደግሞ የምሰጠውን ነገር በደንብ አዳምጡ ስሙ ይላል አላህ Subhanahu Wa Ta'ala ኢነሁም ኢነ هؤلاء الذين يسمون اولياء بالصفا እነዚህ ወዳጆችን እንደ ቂል አድርገው የሚያውና የሚፈርጁ ሰዎች በኔ በኩል በምን መልክ ይታያሉና ይመዘናሉ ካላችሁ ኢነሁም والله هم السفهاء የመጨረሻ ቂሎችና ጅሎች ማለት እነሱ ብቻ ናቸው ጅልነታቸውን አያውቅ ወላኪን ያለሙን ግን ሚዛን ስለተገለበጠባቸው ጅልነታቸውን ባለማወቃቸው ራሳቸውን ብልጦች አድርገዋል ሌሎቹ የነሱ አይነት ጸባይ የሌላቸው ደግሞ ቂሎች በሏቸው እንጂ በተጨባጭ ግን ቃል ቂሉ ማን እንደሆነ ለማወቅ ከፈለጋችሁ ወላሂ ያለ ምንም ጥርጥር እነሱ ብቻ ናቸው ቂሎቹ ይላል ናላ غير ከነሱ ውጭ ቀርሞ ቂል የለም እነሱ ግን ገልብጠው ሙስሊሞች እኛ ብቻ ነን አዋቂዎች እኛ ብቻ ነን ቢሉም ምናልባት እንግዲህ ከኔ ተሽለው ካልሆነ በስተቀር እኔ የማቀው ተጨባጭ ሁኔታ ግን የመጨረሻ ቅሎች እነሱ ብቻ መሆናቸው ነው ይላል ማለት ነው ስለዚህ እንግዲህ አላህ Subhanahu Wa Ta'ala በማከላችን ያለውን ችግር ዳኝነት እየሰጠ ነው ውሳኔ ብያኔ እየሰጠ ነው ማለት ነው ምድር ሰዎች ተቃራኒ አመለካከት በሚኖራቸው ጊዜ ሁሉም ሁሉ ህዝብ ሊማለደ ይንፈር ይሆን እንዳለው ለክርክር የሚያንስ የለም ሁሉም ይጮሃል ማለት ነው ስንዝማት ውስጥ የሚገታጠር አይን ውስጥ የሚቀላል ምሽቱን ገጥሮ ይከራከራል ግን በጉንጫ አልፋ ነው መጫጫ ሀቅና ባጢል ሊለይ አይችልም ማለት ዳኝነት ያስፈልገዋል ሌላ ገለልተኛ አካል እኔ ነኝ ቅዱሱ ብዬ እኔ እስከ መጨረሻ ስከራከረ አንተ ደግሞ እኔ እሻላለሁ ስትል ሁላችንም ተቀጠል መተናነፍ አንችልም ማለት ነው ሁሉም ግረሮ ውስጥ የሚቆስል ድረስ ጮሆ ጮሆ ትቶ መሄድ ብቻ ነው ዳኛ ካለ ግን ይፈስ ይወስናል ማለት ነው እና አንተ እንዲህ ብለሃል እኔም ብለሃል የኔን ብያኔ ሰጣለሁ አለ ረብ العالمين እና የሱብያኔ ምንድነው አላ ኢነሁም ሙሱፋ ይሄን ወዳጆች ቂሎች ናቸው እንደነሱ አይነት ማማመን ይቅርብኝ የሚሉት የመጨረሻ ቂሎች እነሱ ናቸው ክፋቱ ግን ቂልነታቸውንም አያውቁም ቂልነቱን የሚያቅ ቂል የተሻለ ነው ማለት ነው ግማሽ ቂል ነው ምን ችግር እንዳለበት ስለሚያቅ ራሱን ለማከም ይዘጋጃል ማለት ነው ግን የመጨረሻ ቂልና ጅል ሆኖ እኔ የመጨረሻ ብልጥ ጥሩ ሰው ነኝ ካለ የተስፋ የለውም የመዳኛም እንደ ጭላጭል የለውም ማለት ነው አያውቁም እንጂ የመጨረሻ ቂሎች እነሱ ናቸው ይላል ወይዳ ለቁል ለዲና አመኑ ግን ወደዚህ ከመሄዳችን በፊት ቂል የሚባሉት እነማን ናቸው ቂል የሚባሉት ታውቃላችሁ ናውበክር ናቸው ናውማር ናውስማን ናሊ ናቸው አሽፍታው ላይ ጽፋ ይሏቸዋል መጣታቸውን እየቀሰሩ ማለት ነው ናውበክር ቂል የተባሉበት ምክንያት ምንድን ነው ከተባለ እነዚህ እንደ ከብት ብለው የሚነዱ ናቸው ይላሉ እንደ ልጅ ከመካከላቸው ተነስቶ እኔ አላህ ነብይ ነኝ ብሎ ራሱን ሲሾም እንዴት ለምን ምን ማረጋገጫ ምናምን ሳይሉ እሺ ብለው የሚቀበሉ ዳይነ ይችላል ይላል ማለት ነው ወሪሩን ያመጡልሃል ማለት ነው አንተ ቁፊ ተብይላ ሲባል አውበክር ያለ ንብረቱን አይደል አንዴ ተሽክማን ቆይ ገባ ያለው ዑመር ግማሽ አና እና ዑስማን በሺ የሚቆጠር አጋዘብ ተነጭነቱ እንዴ አንድ ሰው በቃሉ ውስጥ ነው ያላ ነብይ ላይ ከሰማይ ወሬ ይመጣልኛል ምናምን ሲላቸው ህይወታቸውን ንብረታቸውን ሁሉ ነገር ለማይታይ ነገር የሚሰጡ ከነ የበለጠ ይችላል ይላል እና ግን ጠንቀቅ ብለን ነው የምንሄደው መጋፈጥም የለብንም ለምን ያው ለተወሰነ አቅም ስላላቸው እኛ እናንተን አንቀበልም ቃል ችግር ያደርሱብን ይችላሉ ስለዚህ ምን ከለከለኝ ላይ ያለ ነው ይላል ማለት ቁም አለኝ አውጣም ካለኝ ደግሞ የተወሰነች ፍራንስ ዶር ወር አድርጌ እንደ አንሸራሪያል በቃ ተሳትቻለሁ ያለሁ ይሄ ጎበዙ ጥንቁቁ ይላል ማለት እነዛ ግን ሁሉም ነገር ለእስላም የሰጡ ጅሎች ናቸው ተባሉ አላህ ግን ወረታውን አላጠፋምና እነሱ ቂልነታቸው እኔን ስለወደዱና ስለተቀበሉ ነውና በተግራቢጦች ቂሉን ያቃለሁኝ ብሎ ውሳኔውን ሰጠው ሰለላሁ ዐለይሂ ወሰለም አለ ነብዩ ይላለች ሰናን ቢስሚላሂ ረህማን ረሂም እና የሶስተኛው ቡድን ጉዳይ ያው ጉዱ እየቀጠለ ነው ያለው አሁንም አላህ Subhanahu Wa Ta'ala እነዚህን ግለያቶች በዚህ መልክ ቀርጾ ያስቀመጠው ኢላን የርሰላሁ الارض ومن عليها በዚህ ምድር ላይ ያሉ የሰው ልጆች ፍጻሜ ላይ ደርሰው ምድርን እስከሚሰናበቱ ድረስ የዚህ አይነት ሰዎች እንደማይጠፉ አሳውቆ ተጠንቀቁ ስራቸውን አትዘርጉ ሁሉም አማን አይምሰላችሁ እንደናንተ ቀልበን ሰሊም ያለ ይመስላችሁና ችግረኞች አሉ በመሐለካችሁ እያለ ነው አላህ Subhanahu Wa Ta'ala እና ወላኪን ለዓለሙን እነሱ ግን ፈፊው ማን እንደሆነ ባለማወቃቸው ገልብጠው እኛ እውቀላዎች ነን እነገሌ ሱፋዎች ናቸው እና እንደ ሱፋዎቹማ እንድናምን አትጠብቁ እኛ የጥንቁቃንና የብልሆች እምነት ነው የምናምነው ብለው መግለጫ ይሰጣሉ ማለት ነው ወይዛ ለቁል ለዲና አመኑ እና በያጋጣሚው እነዛ ሙክሊስ የሆኑት ሙእሚኖች ጋር በሚገናኙ ጊዜ በእነሱ ቋንቋ ሱፋሃ የሚሏቸው ማለት ነው እነዛ ጋራ ሲገናኙ በሙናሰባ ስለ ኢማን ሲነሳ ምን ይሰጣሉ ቃሉ አመና እና ልኮ በርግጥ አምነናል ይሉሃል ማለት ነው እንግዲህ ያው የሚጠራጠር ሰው ሁልጊዜ ይምራል ይባላል ስለዚህ ሰዎች የጎሪጥ እንደሚያዋቸው እንደሚጠረጥሯቸው ይሰማቸዋል ወንድም አይደለም እንደውም ለሱ አዘን ለምን ይላል ማለት ነው ስለዚህ ትደነግጣለህ والله ሰው የሙእሚን ሰው የበመጥወጠር ጥሪ አላህ ይጣለኝ እንጂ ያሸማቅቅህ ማለት ነው እና በግድ እንድታመን ሙእሚንነትን እንድትቀበል ደጋግሞ ይሰብካል ማለት ነው ቃሉ አመና እኛም እኮ እንደናንተ አምነናል ሙእሚን ከተባለ እነመሙነ እخوة አይደለም እንዴ ለምንድን ነው የምትጠራጠሩ እኔም ላይችሁ ሁሉ ነገር ለምን አይዋጥላችሁም ይላል ማለት ነው ወኢዛ خلو الى شياطينهم الانس والجن ይህንን ካሉ በኋላ ወደ እነዛ ሰይጣናት አላቆቻቸው መለስ ሲሉ ግን ወደቻቸው ጋር ሲሄዱ ለየላቸው ካፍሮች ዘንድ ማለት ነው እነዛ ጋር በሚሄዱ ጊዜ ደግሞ ሌላዎች ሌላ ቋንቋ ይኖራቸዋል ማለት ነው ወደ ሰይጣናቶቹ ሰይጣናት ማለት ይሄ የስውሩ ሰይጣን ብቻ አይደለም አላህ ኩፋሮችን ሁጃሮችን ነው ሸያጢን የሚላቸው ዘላይ ሸያጢን الانس والجن يوحي بعضهم الى بعض ظهر القول غرورا እንደሚለው ሸያጢን ቅናት الكفر የሆነ ሰው ፋጅር የሆነ ሰው ሸይጣን ይባላል ወደ እነዛ ሰይጣናት ወደ ሆኑ አለቆቻቸው ሲመለሱ ደግሞ እነሱን የሚያስተማሯቸውና የሚያስተባብሯቸው ከሃዲዎች ጋር ሲሄዱ ማለት ነው ቃሉ ኢና ማአኩም እነዛም በጥርጣሬ አይን ያዋቸዋል እየከደሟቸውም እያገለገሏቸውም ያቋመ ቢስ ነው ይታዘበዋል ሁሉም ማለት ነው ካፍሮች እንኳን ሳይቀሩ የሰው ደስ አይለኝም እስላም ከሆነ ለምን ይላል ማለት ነው ሱብሃንአላህ ግን ጥርጣሬ ተቀባይነቱ ስለሌለ ስጋት ስለሚሰማቸው ምን ሄደው ጉያቸው ተሸጉጠው ምን ይዋይ ይሰብኳቸዋል ማለት እና ማአኩም እና ከእናንተ ጋር ነው የሰይዲ ምን ልታዘዝ ይላል ማለት ነው ከእናንተ ጋር ነው በሚሏቸው ጊዜ በጣም እየከበዳቸው ከኛ ጋር ከሆናችሁ ታዲያ ለምን ነው ወደ ሙስሊሞች ጋር መስተግደው እያየን አይደለም እንዴ ለምን ነው እነሱ የሚሉትን ዜማ የምትደግመው ለምንድን ነው ረመዳን የምትጾመው ይላል ህጃ ተጨባጭ አለውና ማለት ነው ወይ ጊዜ ምን ይላሉ ይቅና ለማድረግ ኢነማ ናህኑ ሙስተህዚኡን ላኢላሃ ኢላላህ እኛ በእነሱ እየተሳለቅን ነው እየቀለርንባቸው ነው እንደውም እናንተ ገራራዎች ናቸው አልገባችሁም ጥላትን እንደዚህ ግፍጥ ብሎ ፊት ለፊት ይከዳል እንዴ እኛ ግን በስልክ ነው ምንመታቸው እነሱ ጋር እንሰግዳለን እንጾማለን እነሱ ምሉትን ቋንቋ ዜማ እንደግማለን ከዛ የፈለግነው መረጃ እናገኛለን በቀላሉ መምታት እንችላለን እኛ እናንተ እንደኛ ብትሆኑ ኑሮ እንግዲህ አንድ ሙስሊሞች ይገኝ ነበረ እናንተ ጎፊት ለፊት ስለተጋረጣችሁ ነው እነሱ የሚቋቋሟቸው እኛን ግን እንደ አካል አድርገው ነው የሚወስዱን ማንም አይነቃብንም ሲሏቸው ያሳምኗቸዋል ማለት ነው እውነትም አንተ ነህ ትክክለኛው ተራማጅ ጥሩ አገልጋይ ነህና ይህና ይቀበለዋል ማለት ነው እነማ نحن مستهزئون እና በእነሱ የምንቀልድና የምንሳለቅ ነው ምክንያቱም የነሱ ልብስ ለብሰን የነሱ ቋንቋ እየተናገር እነሱ የሚሆኑትን እየሆን በአጠቃላይ አባልና አካል ነንና ማንም ሳይፈታውቅብንና ሳይነቃብን ሁሉም ብንሰራቸው እኛ ነን ስለዚህ እኛ እናንተ እንዳውም ጥሩ መሳሪያዎች እና የምናገለግላችሁ በዚህ መልክ በስልት ብንይዛቸው ነውና ለምን ቅር ይላችኋል እነሱ ጋር መታየታችን ብቻ እንደ ጥላት ታዝናላችሁ ለዚህ ለመስላችሁ እኮ ብለን ነው ለእናንተ አላማ መስመር ነው እንደዚህ የምናደርገው ብለው ይሰብኳቸዋል ማለት ነው ለዚህ መልስ ይሰጣል አላህ አላሁ ይስተጂኡ ቢህም እነሱ ወዳጆች እንቀልዱ ቢሆኑ ለመቀለድ ቢሞክሩ አላህ رب ዓለሚን ደግሞ በእነሱ ይቀልድባቸዋል ወጃቸውን ይሰጣቸዋል ማለት ነው አልጀዛው ምን እና እነሱ ሙእሚኖች እንግዲህ ሰው ናቸው ሰው እንደመሆናቸው ዛሂሩን እንጂ ውስጡን የሚያውቁት ነገር የለም እንደዚህ ሊቀልዱባቸውና ለጥላት አሳልፈው ሊሰጧቸው ቢያደቧቸውም እኔ ደግሞ በእነዚህ መልቲ ሙናፊቆች ላይ ቀልድባቸዋለሁ ያላሰቡት የተገለበጠ ውጤት ሰጣቸዋለሁ ማለት ነው እናታልላቸዋለን የሚሉትን ሰዎች ሐቂቃውን ነግሬ ሙሚኖችን መክሬ እንዲነቁባቸው አደርጋለሁ እነሱ አርቃናቸውን እንዲቀሩ ማለት ነው ወየሙዱም እንደገና ደግሞ የሚፈልጉትን ግዚያዊና ቁሳዊ መሳሪያ ረግሳቸዋለሁኝ ልክ አላህን ለማጣለል እንደሞከሩ ማጣለሉ እንደተሳካላቸው እንዲያምኑና እንዲዘናጉ አላህ ልክ እንደወደዳቸው አድርጎ ሀብቱን ጤንነቱን እድሜውን ስልጣኑን ሁሉ ነገር ይሰጣቸዋል ማለት ነው ጊዜ አላህ እንደሚባለው እኛም ቢጠላን ኑሮ ይሄን ያደርግልን ነበር ይሉና የበለጠ ጋር ይለቃሉ ማለት ነው ምክንያቱም ሁሉ ነገር ተከስተመበት ይሄን መጥፎ ነገር አላህ ጠልቶብኝ ነው ያዘው የረዘዘው ነገር ሁሉ እንዳይተበላሽበት ከሄደ ለኑሮ ሲል ራሱ ይፈራል ይሄ ነገር ከጀመርኩ በኋላ ነው ሊሆን ኩቲልና ስጋት ተመዋል ማለት ግን ሁሉ ነገር እየተሳካለት ከመጣ በዚህ ብርኩ ሰላማ ላይ ሆኖ ይሄ ነገር እንዳውም አላህ ወደቷል ባርኮታል እኔን ነው የሚወደኝ በአንጻሩ ደግሞ ወስቋላውን ሙእሚን ያያል ለምን ገሌን ታዲያ አልሰጠውም እንደኔ ይልሃል ማለት ነው ወይም እስትድራጅ ነው አላህ ሲያዘናጋቸው ልክ በሬውን ልታርደው ስትወድ ጫ እንትና ምን ህያላት ጨው ይያላት እንደምትወስደው ማለት ነው ያን ይሰጠዋል በቃ የወደደኝ ይመስለዋል ማረጃው ድረስ አላህ ይስተጂው ቢሂም አላህ በእነሱ ይታለቅባቸዋል ይቀልድባቸዋል ከመዛለቁም ወየሙድሁም ይላል የሚፈልጉትን ነገር ሁሉ ይቸራቸዋል ይለግሳቸዋል ማለት ነው ለምን ፍጥህያንህም ያመሩን በጥሜታቸው እየተደናበሩ እስከ መጨረሻ ድረስ እንዳይጠራጠሩና ወደ ኋላ እንዳይመለሱ ተውባ እንዳያስቡ ይገፋቸዋል ይገፈትራቸዋል ማለት ነው እና አንተ እኮ ብልጥ ሰው ስለሆንክ ጥጉ ሰው ስለሆንክ ለአንተ ለሀገር ለወገን ነው ማስፈላጊ ሰው ነው ብሎ ጌታ እንደወደደው አድርጎ ጤንነቱ አይታመም ሀብቱ ይጨምራል በየጊዜው ጉልበቱ ሁሉ ነገር እየጨመረለት ሲሄድ ልብ ልብ ይሰማዋል ማለት ነው አላህ እውነቱን ወዶልኛል ትክክለኛ ነው አካዳይልና ራሱን ያሳምናል ማለት ነው ያን ጊዜ በዛ በጥሜቱ ላይ ያለ ድንበር ማለት ነው ወሰን ድንበር የለውም እስከመጨረሻ ኢግራሙን ይቀጥልበታል ማለት ነው ያመሁን ማለት አመ አመል ቀልብ ነው በዛይር አይኑ የታወረ ሰው አማ ይባላል የውስጥ ልቦናው የታወረ ሰው ደግሞ አመህ ይባላል ማለት ነው ስለዚህ የልብ አይናቸው ታውሮባቸው እየተደናበሩ ዝም ብለው ያለ ወሰን ያለ መደን እንደ በውር ድንብር የሚጓዙ ሰዎች ያደርጋቸዋል በዚህ መልክ ነው አላህ የሚቀልድባቸው ይላል ማለት ነው በመሆኑም ኡላይከ الذين اشتروا الضلاله بالهدى የዛ አይነት እንግዲህ ባህሪ ያላቸው ሰዎች እነሱ እንኳን ራሳቸውን እንደ ሙስሊህ እንደ ብልጥ አድርገው ቢወስዱም በተጨባጭ ግን በኔ በኩል ምንድነው ጣፈንታቸው በጥመት ኸይርን ሂዳያን ሂዳያን በጥመት የሸጡ የለወጡ ሰዎች ናቸው ይላል አላህ سبحانه وتعالى ነብይ ልኮ በሚገባቸው ቋንቋ ቁርአን አውርዶ ኸይርን ሸርን በመረጃ አብጠርጥሮ አስቀምጦላቸው እያሉ ቀኝ ስሏቸው ግራ ኸይር ስሏቸው ሸር ኢማን ስሏቸው ኩፍር ይመርጣሉ ማለት ነው በተቃራኒው እና ይሄን እንግዲህ አላህ Subhanahu Wa Ta'ala ፈርዶባቸው ስለተጣላቸው ሁል ጊዜ እነሱ የሚገዙት በወርቅ ፋንድያ ነው ማለት ሪቶ ሰው ገበያ ሄዶ በጥሩ ገንዘቡ የሚገዛው የተሻለ ሸቀጥ ነው ከዚህ ከብር ይልቁን ከዶላሩ የእጭቃ ትብስብኛል ብሎ ነው እኮ ሰው ቃም ይገዛው አይደለም ገንዘብን ይወዳል ማንም ሰው ባልሆነ ነገር እንዲወጣ አይፈልግም ግን ያችን ነገር የሚያወጣ እንዳሰጣ የሚያደርገው የሚያገኛት ገንዘብ ሸቀጧ በጣም አማራዊና የምትፈልግ ስትሆን ነው እችልስ አላልፋትም ምንም ሳንቲሜን በወዳት ፈለገ ይሁን ብሎ አይደለም ለሚገዛት ያ ለምን ነገ ብሸጣትም ታተርፈኛለች ትገለገልባትም ትጠቅመኛለች ብለ ያመንካትን ዕቃ ነው በውዱ ዋጋ የምትገዛት ማለት ነው እነሱ ግን የሚገዙት ምንድነው በወርቅ ፋንድያ ነው ፋንድያ በነፃ ሞልቷል አይደል ለብትወስደው ይችላል ዋጋ ታወጣለታለህ እነሱ በሂዳያ በኢማን ፈንታ ኩፍርን ነው የሚመርጡት ማለት ነው በእخلاص ፈንታ ሽርክን ነው የሚመርጡት ይህ አይነት አካሄድ እንግዲህ አላህ የሚቀልድባቸው መሆኑ ይሄ ነው ልባቸውን አውሯቸዋል ሁሉ ጊዜ ጠቃሚውን ነገር እየተወ ጎጁን እንደውም እነሱ ጋር ያለውን ጠቃሚ ነገር ጎጁን በመሸመት ያጠፉታል ማለት ነው ታዲያ ከዚህ የበለጠ ቂላለ ናሽተረው በላለተ ስተትን ጥሜትን የሸመቱ ናቸው ዲል ሁዳ በቀናው በትክክለኛው እድል የተጣመመውንና የተሳሳተውን የሚሸምቱና የሚገዙ ናቸው ይላል ከመሆኑ ፈማረቢያ ትጃረቱ ንግዳቸው አላተረፋቸውም አንድ ነጋዴ ወበዝ ነጋዴ የሚያተርፈው ሲሸጥ ሳይሆን ሲገዛ ነው ይባላል አይደለም ጥሩ ቃ በጥሩ ዋጋ ተገዛ ማትረፍ መድሙን ነው ማለት ነው ያቃ ሁሉ ሰው ይፈልገዋል ያቆርጠው ነው የምትሸጠው ጊዜ ጠብቀህ በደም ተለምነህ በፈለከው ዋጋ ነው የምትሸጠው ማለት ነው ርካሽና ዋጋ ቢስ ነገር ከገዛ ግን ማን ይጠይቃል እንደውም በነፃ ሞት ይጠፋል በመጨረሻ ጊዜ ያልፍበትና ለገርበል ነው የሚለው ማለት ነው ስለዚህ እነሱ እንግዲህ አላህ Subhanahu Wa Ta'ala ስላወራቸውና ስላደናበራቸው ተንበር ዘለው ስለሄዱ ጥሜቱን በሂዳያ የሚለውጡና የሚሸምቱ ሰዎች ናቸው በመሆኑም ንግዳቸው አላተረፋቸውም ያካዳ ያንግድ አካዱን አላወቁበትም የሚያጠርፍ ሰው እንቅስቃሴ አይደለም እየተንቀሳቀሱ ያሉት የሚከስር እንጂ ማለት ነው ከመሆኑ ወማካኑ ሙህተዲን እንኳን ሊያተርፉ የማትረፊያውን አጥጣጫ አላይቱም ይላል እንግዲህ ምን ሰርተ ምን እንደምታተርፍ ታላወቅ ትርፍ መጠበቅና መናፈቅ የለብህም ጀመሪያ ትርፍ የሚጠበቀው ከሚተረፍበት ሲስተምና ዘዴ ሲከር ነው ማለት ነው ያንን አቅጣጫ ከሳት ሞተድ አይደለም አልተመራህም ወደ ውጤት ማለት ነው ከበዝ መልክ ከሄድክ ደግሞ ውጤት መጠበቅ ማለት ጅልነት ነው ስለዚህ ነው አላይ ነው ሙስፋ እምረው ወደ ወደ ቀኝ ሄድን ብለው ወደ ግራ ነው የሚሄዱት ማለት ነው ኸይር ነገር ሸመትን ብለው መጥፎ ነገር ነው የሚሸመቱት የዛ አይነት ሰዎች እንኳን ሊያተርፉ ቀጥቶ የማትረፊያውን አቅጣጫ አያውቁትም ገበያው የት እንዳለ ገበያው የት እንዳለ የማያውቅ ሰው አትርፌ ገባለሁ ብሎ መጠበቅ አለበት ይሄ ነው የነሱ ሁኔታ ይላል አላህ Subhanahu Wa Ta'ala በመሆኑም የበለጠ የናሱን እንግዲህ ጠባይና አቋም ግልጽ ለማድረግ ምሳሌ ላቀርብላችሁ እችላለሁ ይላል አላህ Subhanahu Wa Ta'ala አንድ ነገር በምሳሌ ሲገለጽ በማወላዳ መልኩ ቁልጭ ይላል ማለት ነው በመሆኑም ወመተልሁም የነዚህ ሙናፊቆች ምሳሌ ከመተል الذي استوقد نارا በምድር በዳ ላይ መጠለያ በሌለበት በረሃማ ቦታ ሲጓዝ መሽቶበት ጨለማ ሲወረው ያንን ጨለማ ለማባረርና አውሬዎች እንዳይተናኮሉት ለመከላከል እሳት ወይ ክብሪት ይዟል ወይም አስቲ ያወጣና ጨሰብሰብ አድርጎ እሳት ያነዳል ብርዱ እንዲከላከልለት አውሬም እንዳይተናኮለው የዛ አይነት ሰው ይመስላሉ አለ እሳት እንግዲህ አንድ ሰው ማንኛውም ሰው ሁልጊዜ እሳትን ጓደኛው ነው በተለይ ለሙሳፊሮች በጣም አስፈላጊ ነው ብዙ አውሬዎች እሳት ሲያው ይሸሻሉ ተሸተታቸው አይፈልጉ አይመጡ ለዛ ይጠቅማል ማለት ነው እንደገና እንዳሁኑ ብርዳማ ሰዓት በሚሆን ጊዜ ጠቅ ብርድ በሚኖርበት ጊዜ ሰዓት ብርድ ልብስ የለም ዘበራ ላይ እሱ ይጠቅማል ማለት ነው እንደገና ደግሞ የተለያዩ አቅጣጫዎችን ታይበታለህ ማለት ባጠገብ ምን እንዳለ ምን እንደሚያልፍ ትከታተልበታለህ የዛ አይነት እንግዲህ ምድር በዳ ላይ መጠለያ በሌለበት በጣም ብርዳማና ጨለማ በከበደበት ሰዓት የአካባቢ እንጨቱን ሰባስቦ እሳት ለኩሶ እየሞቀ እንደሚቀመጠው ሰው ነው ማለት ይቻላል ሙናፊቅ ይላል አላህ Subhanahu Wa Ta'ala ይሄው እንግዲህ ያ አጠገብ አጠገቡ እስካለ ድረስ ጥቅም ይሰጠዋል ያ እሳት ግን ባልተጠበቀ ሁኔታ የጠፋ እንደሆነ ምን ይሆናል ከብርሃን በኋላ የሚመጣ ጨለማ ደግሞ አያድርስ ነው አይደለም ኖርማሊ ጨለማ ዝም ብሎ ቢቆይ ኑሮ ቀላል ነበር እየቆየ ትንሽ ትንሽ ወራወር ይታየዋል ግን ደማቅ ብርሃን የነበረው በአንድ ጊዜ ድርግም ብሎ ተጠፋ ኤሌክትሪክ ሲሄድ ለሊት ታላችሁ በሩ ይጠፋል እንግዲህ ይተግዲያግበሱ እንደዛ አይነቱ ጥንቅት ውስጥ የሚገቡ ሰዎች ናቸው ይላል እስከው አረን ሰዓትን ያነደደ ወይም የለኮሰ ፈለማ ዳት ማሐውለሁ ያቺ የተለኮሰችው ሰዓት በአካባቢ ያለውን ነገር ስታበራለትና ብርሃን ስትሰጠው ተሰው ለምልሞ በቃ እየሞኩኝ ነው ብርሃን ነው ምንም ነገር መጥፎ አይመጣብኝም እያለ ራሱን እያጽናና እያለ ሳይጠብቅና ሳያስበው ዛብ الله بنورهم ያልጠበቀው ነገር አላህ ያንን የብርሃናቸውን የሚያጠፋ ነገር አምጥቶ ወዳው ድርግም አደረገባቸው ማለት ነው እና ምን ያው ጀምዕም ለጀምዕም ለሙፍረድም ትመጣለች ማለት ነው الذي كمثل الذي استوقد نارا ሙፍረድ ነበረ አሁን ግን መልሱ ላይ ذهب الله بنوره በማለት ፈንታ ቢኑሪህም ማለት የዛ አይነት ሰዎች ብዙ ናቸው ለምሳሌ አንዱን አባላቸውን ነው የጠቀስኩት እንጂ ከየበረሃው ሲመሽባቸውና ሲበርዳቸው ሲጨልማቸው እሳት እያነደዱ የሚያድሩ መንገደኞች ብዙ ናቸውና በዛ ሁኔታ ላይ የነበሩ ሰዎች ድንገት ባልታሰበ መልኩ አውሎ ንፋስ ይነሳና የበረሃ አውሎ ንፋስ አያድርስ ነው አንጥቶ እሳትን ድርግም ያረጋል አሸዋ ያለብሳል በዛ ጊዜ የምትይዘው የምትጨብጠውን ታጣለህ ማለት ነው የዛ አይነት ሰዎች ይመስላሉ ሙናፊቆች ይላል ወተረከውን في ظلمات لا يبصرون ድርብ በሆነ ጨለማ ውስጥ ምንም ነገር በማያዩበት ሁኔታ እንደ ተዋቸው ሰዎች ይሆናሉ ይላል ማለት ነው እና ያ ጥሩ ብርሃን እንግዲህ ሙቅ የሞቅ ብርሃን እያገኘ ተቀምጠ የነበረውን ኃይለኛ ንፋስ መጣ ወይም ኃይለኛ ዶፍ ዝናብ መጣና ወረደበት አንድ ጊዜ መጠለያ የለም ወዲያው ድርግም ያደርገዋል በዛ ጊዜ ቀደም ሲል በብርሃን የነበረው አይነ ብርሃን የለመደው ያልተጠበቀ ጨለማ ሲመጣ ጣትን እንኳን አይነ ላይ ብትደቅ ነው ማታይበት ደረጃ ላይ ደርሳለ ማለት ነው የዛ አይነት ችግር ላይ የወደቁ ነገሮች ናቸው ሙናፊቆች ማለት ይላል ማለት ነው ስለዚህ አላህ በሚያውቁት ቋንቋ የአላህ መመሪያውን ብርሃኑን ልኮላቸው ብሩሃን ደበት ያለው ነብይ ልኮላቸው በማስረጃ በርቱ አረበት እያስረዳቸው ብርሃን ፈንጥቆላቸው ነበረ ያን ነገር ሳያስቡት ኒፋቅ የሚባል በሽታ ሲያመጡ አላህ Subhanahu Wa Ta'ala ከተመ الله ባለው መሰረት አውሎ ንፋቅ ከተም መጣ ማለት ነው ትርጉም አደረገ የዛ ጊዜ የሚይዘው የሚረዘው ያጣውና ይንቦጃቦጃል ማለት ነው ይህን ይመስላል ፊዙሉማቲ ላ ይብሲሩነ ሸይአ ሚን አልአሽያ ታጠገባቸው ያለን ነገር ምንንም ነገር ሊያው አይችሉም አጃቸውን በአይናቸው እንዲደቅኑት እንኳን ሊያው አይቻለም እና በእጅ የሚጃበት መሰለ ጨለማ እንደሚባለው ማለት ነው በመሆኑም ሱሙን በክሞን እነዚህ ሰዎች እንግዲህ ራሳቸውን ለአደጋ አሳልፈው የሰጡ በመሆናቸው አላህ ስለተጣላቸው ጆሮአቸው ተንቀርፎ ብታየውም እንደ ሌላው ሰው ቁም ነገር የሚሰማ አይደለም ደንቆሮዎች ናቸው ይላል አላህ ዛይሩ ጆሮ ቢንቀረፈ ምን ዋጋ አለው የልብ ጆሮ ተዛግቶ ተቃጥሏል ስለዚህ ደንቆሮዎች ናቸው ለነሱ خیر መምከር ማለት ዋጋ የለውም ማለት ነው ሁክሙን ዱዳዎች ናቸው አፋቸው ይናገራል ይለፈልፋሉ ግን خیر ነገር حق ነገር በአንደበታቸው አትመጣም ከሐቅ አኳያ ዱዳ ናቸው ሐቅ ተስቶ አይናገርም ሙናፊቅ ማለት ነው አክፍ ነው የሚናገረው ኦሚዮን አይናቸውም የታወረ ነው የዛህር አይናቸው አለ እየተጎረዘረዘ ነው ግን ሀቅ የሚያይ አይን የላቸውም ማለት ነው ባጢል የሚያይ ማሻአላህ ከመሆኑም ፈሁም ላ ይርጅዑን እነዚህ ሰዎች እንግዲህ ሙአጠለ ሐዋስ ናቸው ማለት ነው ሐዋሳቸው ተጠቅሙች ሆኗል ሰው የሚታየውን ነገር ባይኑ አይቶ የሚሰማውን ሰምቶ የሚዳሰሰውን ደርሶ የሚቀመሰውን ቀምሶ ነው ምንነቱን የሚያውቀው ነበር አይደለም ይህን ሁሉ ሐዋሳታቸውን ፈርደውበታል ራሳቸው ላለመገልገል ስለዚህ አይናቸው ድብረ ዘረግም ሐቅን አያይም አንደበታቸውም የፈለገውን ቢለፈልፍም ሀቅን ሊናገር አይችልም ሊጠይቅ አይደፍርም እንደገና ጆሮአቸውም ሊሰማ አይችልም ሐዋሳታቸው ሙአጥል እንደ ግንድ ናቸው ማለት ነው ከንሰሳም በታች እንስሳ ይሰማል አይደል ያያል በፊት ያለውን ነገር ልክ እንደ ደረቅ ግንድ ሆኑ ማለት ነው ስለዚህ ለዚህ ብሎ ሱረቱ ሙናፊቁን ላይ ካነው خشቡ ሙሰመዳ አላሁ አክበር እና ተጥቅም ውጭ ግን ግንድ ይመስላሉ የተሰራ ጥሩ ጥሩ ቅርጽ ያለው ግድግዳ ውስጥ ይቆማል ጥሩ ጥሩ እንጨት ያለው ማለት ነው ግድግዳ ያለ ተሆነ ግን ዝም ብታስገባው ክፍተት ነው ዝም ብታስገባው ያበላሽባል ስለዚህ ሲንጓለል ሲንጓለል ሲንጓለል ቤቱ ተሰርቶ ያልቃል መጨረሻው ወዲያ ያጣል ማለት ነው ወሸው ሙሰመዳ ስለዚህ ለማገዶ ይሆናል ይባልና ግድግዳው ጠጋ አድርጎት ተውት ይሄዳል ሙናፊቅ ይሄ ነው ከሙጅተማው የተተፋ ይሄን የወደቀ ነው ማለት ነው የሙጅተማው ሶስት ላይ አለሁ ይብልም እንደሌለ ነው አላህ አክበር እና ላይ ብሲሩን አያዩ እያዩ የማያዩ እየሰሙ የማይሰሙ እየተናገሩ እውነት ቁም ነገር የማይወጣቸው ጉደኞች ናቸው ይላል አላህ Subhanahu Wa Ta'ala ተመሆኑ ፈሁም لا እነዚህ ሰዎች እንግዲህ እነዚህ ሐዋሳቶቻቸው ተጥቅሙጭ ውጭ ከሆኑባቸው በምን መረጃ ሰብስበው ነው ሀቅና ባጢል ለይተው ወዲያ ሀቅ መልሳሉ የሚባለው የመመለስ እድል የላቸውም በቃ ባሉበት ይቀጥላሉ ማለት ነው ምን አንድ ሰው መረጃ ባገናዘበ ቁጥር ነው አቋሙን ሊለውጥ የሚችለው ትናንትና ያልሰማውን ሀቅ ዛሬ ሲሰማ ለብዝም አለ እንዴ እንኳላውቀው ነበረ ብሎ ከልቡ ካገናዘበ ትናንትና ያላየውን መጽሐፍ ጥሩ መጽሐፍ አግኝቶ አሁን አይቶ ታነበበ ለእኔ እኮ ጉዳይ አላውቅም ነበር እንደዚህ ነው እንደ ወደ ሐሳቡን ለመቀየር ገድላል ማለት ነው እና ትናንትና ያላሰበውን ነገር በልቡ ለማንሰሰል ተቻለ እንደዛ የመመለስ እድል አለው እነዚህ ሐዋሳቶች አይነ ከታወረ ዞሮ ከደነቆረ በምን ነው አንተ ለውጥ የምታመጣው ለውጥ ሊመጣ አይችልም እንደ አይነት ሰው ላይና ፈውም ላይ ይርጅዑን እነዚህ ሰዎች በምንም አይነት አይመለሱም ይላል ማለት ነው ስለዚህ ኒፋቅ የተጠናወተው ሰው የተውባጅኑ ራሱ የመነመነ ነው ማለት ነው ለምን በገዛጁ በር ዘግቷልና ሀቅ እንዳይመጣ ማለት ነው ትልቅ የሆኑት ብዙ ጊዜ የመስለም እድል አላቸው ለምን ትናንትና ሀቅ ላይ ነን መስሏቸዋል ግን ሀቅን ለማገኘት በሚሞክሩ ጊዜ አላህ ይወፍቃቸዋል ማለት ነው አለማወቅ እንጂ ችግራቸው ልግመትና ተንኮል አይደለምና ግን በኒፋቅ ላይ ያለ ሰው እናንተ ራሳችሁ የምታውቋቸውን ሰዎች ተከታተሉ ማን ነው በሙናፊቅነት የሚጠረጠር ሰው ወደ ኸይር ሰው ባርጎ ተመለሰ እንዴታል ብዙ አታገኝም እዛው ነው የሚቀጥለው ምክንያቱ ይሄ ነው ማለት ሱሙን ብኩኑ ሆሚዮን ሰውም ላይ ይርጀው ደንቆሮዎች ናቸው ዱዳዎች ናቸው እውራን ናቸው ይሄ እንግዲህ በቃ የወደቀ የደረቀ እንጨት ማለት ነው እሳት ምስታ ነው የሚፋረደው እሱን ማለት ነው እንግዲህ ነው ፍድር ክላስ የሚለው ወሱዳኛ እሳት ብቻ ነው እሳትን የሚሰማበት ጊዜ ይመጣል ወደፊት ከዛ ውስጥ ግን ዘመድ ወዳጅ ጫጫ ጉዳይ አይደለም እሱ ይህ አንዱ ምሳሌ ነው ይላል አው ከሰይድን ምን ሰማ ሌላም ምሳሌ አለ ይላል ከሌላም ምሳሌ መግለጽ ይቻላል እነዚህ ሰዎች መተሉም እንዳለው አው መሰሉም ከሰይድን ምን ሰማ እንግዲህ ከወደ ሰማይ በኩል የሚወርድ መጠለያ በሌለበት ቦታ ምድር በዳ ላይ ሆነ ወፍ ዝናብ በጣም አደገኛ ከባድ ዝናብ ይወርድበታል አንድ ሰው ማለት ነው ገጥማቸው ያውቃል ወገጠር አካባቢ ተማይለኛ ትንፋሽ የሚቆርጥ ከባድ ንፋስ እንደውም በረዶ ቀላቅሎ ይመጣል ጎርፉም እግርህ ሊነቅለው ይሞክራል በዛ ጊዜ ምን ያህል ጭንቀት ነው የሚሰማው አንድ ሰው በጣም ኃይለኛ ዶፍ የሆነ ዝናብ የከበበው ሰው ይመስላሉ ደግሞ በሌላ በኩል ብንገልጣቸው ይላል ይመስማ ማለት ከሰማይ እንደወረደ ሙሉ በሙሉ ባንተ ባለ ኃይሉ አንተ ላይ የሚወርድ ለማለት ነው እንጂ መቼም ዝናብ ከሰማይ ነው እንጂ ከመሬት አይፈላም አይደለም ሰማይ ማለት በአንተና በሱ መካከል ምንም መጠለያ የሌለው መከላ ማብረጃ የሌለው ማለት ነው ልክ እንደወረደ ላይ ላይ የሚወርድ ዝናብ እንዳጋጠመው ሰው ነው ይላል ማለት ነው እና የዛ አይነት እንግዲህ ዝናብ ኃይለኛ ዶፍ ዝናብ በባዶ በረሃማ ቦታ መጠለያ በሌለው ዛፍ እንኳን ያለበት ቦታ ይሆናል አንዳንድ ጊዜ በዛ ነገር ሲወርድበት ዙሉማት ለሊት ከሆነ ደግሞ ዝናብ ነው እንደገና ትግል ጨለማ ነው ምን ያህል ጭንቀት ነው ሰው የሚሰማው ዙሉማት አንድ ሳይሆን ብዙ ጨለማዎች ይችላል ዙልማ አንድ ከሆነ ዙልማ ነው ብዙ ከሆኑ ግን ዙሉማት ርብርብ የሆነ ጨለማ ማለት ነው የሌሊቱ ጨለማ አለ የዳመናው ጫና አለ የዝናቡ ያ ሲደመር ምን ይሆናል ዙሉማት ሆነ ማለት ነው ወራጁን በዛው ላይ ደግሞ ንጉድጓዱ ይጮሃል እንደ እንደ ፈንጂ ማለት ነው ወጣ ቁጥር አሁን እኔ ላይ ያረፈው ሰውነትን አለው ወይስ የለውም ማለት ነው ወደርቁን መብረቁ ደግሞ ፊት ይቀደዳል ማለት ነው አሁን ካሁን እኔን አነደደኝ እያልክ ማለት ነው የዚህ አይነት እንግዲህ ውጥንቅጥ የከበበው ሰው ይመስላል ሙናፊቅ ይላል የተረጋጋ ራሱን ብልጥ አድርጎ ይገልጣል ግን ጭንቀት ላይ ውስጥ ነው ያለው የሁሉ መከራ የወረረው ነው ሙናፊቅ ማለት ይላል አላህ Subhanahu Wa Ta'ala አንድ ነገር يحسبون كل ساعه عليهم هم العدو ይላል ጮፋለ ድምጽ በሰማ ጊዜ እገሌን ያዙት የሚል መግለጫ ወጣ አዋጅ ወጣ ብሎ ነው ደንግጦ የሚነሳው ለምን ስራውን ያቃታል ሌላው ግን ተራው የዋሁ ሰው የጮው ቢጮህ ምን ሆነ ነው እንጂ የሚለው አይረበሽም ሰላማዊነቱን ያቃልና ማለት ነው ይሄ ግን ሁልጊዜ ተንኮል የሚያጠነጥን ከመሆኑ የተነሳ ጮፍ ያለ ድምጽ በሰማ ቁጥር በሱ ላይ የማደኛ ደብዳቤ እንደወጣና ፖሊስ እንደከበበው ይሰማዋል ማለት ነው እና ظلمات ወራዱን ንጉድጓድና ወደርቁን መብረቅ የሚፈራረቅበት የጃሉና አሷቢያሁም ከፍራትና ከጭንቀታቸው ብዛት የተነሳ የጣቶቻቸውን ጫፍ ሌላ መከላከያ ስለሌለ ቢአዳኒም በጆሮአቸው ላይ ይቸጉጣሉ ወደዛ መጠለያ ምንም ነገር መሸሻ የለም መብረቁ ሲኖጋ ሲቀደድ ሲለፊቱ ጉድጓዱ ሲኖጋ ጨለማው ሲል እንደ ላለማየት ላለመስማት ብሎ ሁለት ጆሮውን ድብና አርጎ በጣቱ ይዘጋል በዚህ ጥመት ትንሽ አቆየው መስሎት በድንጋጤ ላለመሞት ማለት ነው እንደ አይነቱ የጭንቀትና ውጥንቅጥ ውስጥ ነው ያሉት ኢላላ አላህ Subhanahu Wa Ta'ala ሲያጋኒ ሚነሰው አይቂ ከመብረቁ ተንጉድጓዱ ጩኸትና እንትን ብዛት የተነሳ ሀደረል ሞት ሞት ነፍሴ ወልቃ እንዳትሄድ ብሎ በጣቱ ጆሮውን ይሸጉጣል በዚህ ደረጃ ነፍሱን ለማዳን ማለት ነው والله محيط بالكافرين እና አላህ ደግሞ እንዲህ አይነቶችን ካህዲዎች በኃይሉ የከበበ ጌታ ነው ተመልከተ በማጠቃለያው ላይ ምን አላቸው አሁን ካፊር አላቸው ቀጥታ አይደለም እንዴ ካፊር አላቸው እነሱ እንግዲህ ሶስተኛ ቡድን ሊሆኑ ነበር የሞከሩት ሙስሊም ሊባሉ ነበር እኔ ዘንድ ግን لا يخفى علي شيء في الارض ولا في السماء ካፊር ናቸው እንደ አይነቶችን ካፊሮች ለጉር ለፈተና ነው እንጂ ዝም ያስቀመጥኳቸው በኔ ዘንዳ ኩፍራቸው አያጠራጥርም የለየላቸው ካፊሮች ናቸው እነዚህን ካፊሮች በፈልግ በፈለኩት አደጋ ወዳውኑ ተስያ ማረግ እችላለሁ ይላል ማለት ነው የካሪል በርቁ ይፍጠፋ አብሳራው እና ወቅቱ ሊደርስም አያቱን ለማጠቃለል ያህል ነገ ኢንሻአላህ መለስ ብለን እንጀምራለን የካሉል በርቁ መብረቁ ይቃረባል ይፍጠፋ አብሳራው ያይን ብሌናቸውን ሊቀማቸው ታቸው ላይ ሲነጭ ልክ አይኑ የተቃጠለ ይመስለዋል ኩለማ ዳለሁም መሸው ፊህ እና መብረቁ ቀደስ ባለ ቁጥር ምናልባት መጠለያ ቦታ ደርሳለሁ ብሎ በደመነብ ቶሎ ይሮጦ ይሄዳል ማለት ነው ወይዛ ብለማለ መብረቁ ሲከስም ደግሞ ፊትለፊቴ ወይ ጉድጓድ ይኖራል ወይ ግንድ ይገጭኛልና ባለበት ይስተመራል ይቆማል ማለት ነው ወይዛ ብለማለም ላይ ወለው ሻአላ አላህ እኮ ቢፈልግ ኑሮ እነዚህ ሰዎች ሊያጠፋ ለዳ በቢሰምህም የውስጥ አይናቸውን እንዳወረና እንዳጠፋባቸው የመስሚያቸውንም ይዘጋባቸው ነበር ወአብሳሪህም የዛህር አይናቸውንም ያቃጥለው ነበር ግን አላህ አልፈለገም ያው እንዲው ይያሉ ቀጠሮ ስለሚደርስላቸው ይቀጥሉ ብሎ ተቶ እንጂ እኔ እኮ አዳጅተኛ አይደለም እዙ ጉድ ያፈላበት ነበር ይላል ኢነላህ አላ ኩሊ ሸይን ቀዲር አላህ Subhanahu Wa Ta'ala በሁሉ ነገር ላይ ፍጹም ቻይ የሆነ ጌታ ነውና እነዚህ ሰዎች በሚያረጉት ድብብቆሽ አላህ ሊበቀላቸው ቢፈልግ በቀጥታ እዙ ተጥቅሙጭ አረጋቸው ነበረ ግን እኔ እነሱን በማዘናጋት ሙሃዳ ላይ ስለሆንኩ እየቀለድኩባቸው ስለሆነ እነሱ ቀጠሮ እስከሚደርስላቸው እንደዙ ጥንቅት ውስጥ እንዲኖሩ ባልፈልግ ኑሮ በአንድ ቀን እኮ ዋጋቸውን ሰጥቼ ልገላግላቸው ይችል ነበር ይላል እና ስለዚህ እንግዲህ የሶስተኛው ቡድን ምን አይነት አደጋ ጀሃነም ብቻ ሳይሆን እዚህ ዱንያ ላይ በጣም የከፋና ውጥንቅጥ የሆነ ህይወት ውስጥ እንደሚኖሩ ነው የሚያሳየው አላህ ከዚህ ይጠብቀን ይያል የዛሬው ደርሳችን እዚህ ላይ ዐለይሂ ወሰለም አለ ነብዩ ወዐለ